ረመዳን ሙባረክ። የቁርአን ወር የዚክር ዓለም ለሙእሚኖች ፍቅር ሰላም መጣህልን ታላቁ ወር ሸያጢንን ልታባር የፓንኪም ሬዲዮ ድርጅት ለአድማጮቹና ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለተከበረው የረመዳን ወር አደረሳችሁ እያልን ረመዳኑ የተውበት፣ የምህረት፣ የኢባዳ፣ የፍቅርናም የአንድነት የሙስሊሞች ድል እንዲሆን ይመኛል። يا بركة يا رحمة يا عبادة يا صلاة يا توبة عند النات يا حق جنات ይህ የረመዳንን ወር ምክንያት በማድረግ የሚቀርብላችሁ ልዩ የመዝናኛ ዝግጅት ነው።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 ጾሙ እንዴት ይዞሃል? ወላ አልሐምዱሊላህ ማሻአላ ነው። የተመቸ ተወስዳለ ጾሙ ተሰም በጣም በጣም እንዴ አንተ እንዴት ነህ እባክህ? እኔ እንግዲህ ያው አላስታውቅም እንዴ ስታይ ምን ወስዳለ አንተማ ሰፋፋ ብለሃል ቦታም አልበቃ ብሏል አይደለ እንዴ? አዎ ጾም ያልተመቸው መቼ ሊመቸው ነው? አፍጢራ በደንብ ታስገባለህ እንዴ? ባላስገባ ጾም ራሱ የሆነ ሞራል ምናምን አለውና ብዙ ጊዜ ደግሞ እንደዚህ አይነት ደስታ ምናምን ነገር ሲኖር የሰው ልጅ ይመቸዋል አይደል እንዴ? አዎ ያው ሰውነታችን ረፍት ሲያገኝ በጣም ደስ ይላልና ያው ስለዚህ ረመዳኑ ደግሞ የራሱ የሆነ የተሰጠው ደስታ አለ ምንም ባይኖርህም አዎ የጀነት ያው ትንፋሽ የሚመጣበት ሰዓት አይደል አየር አዎ አዛቡም አሁን ይዘጋል ሸይጣኑም ይታሰራል አላ እንግዲህ የጀነት በሮችንም በዚህ በር ውስጥ ይከፍታል ይከፍታቸዋል አዎ እና በጣም እንግዲህ ረመዳን ተመችቷል ማለት ነው አልহামዱሊላህ እኔ በጣም ተመችቶኛል እንግዲህ ያው እኔማ ከአንደበቴ ያው ታያዋል አብዲ ታስታውቃለህ አንተም እኮ ውድና የተከበራችሁ የፈንኪም ሬዲዮ አድማጮቻችን ኢንሻአላህ እንግዲህ የረመዳን ወር እናንተንም ከኛ በበለጠ ሁኔታ እንደተመቻችሁ ተስፋ እናደርጋለን። የዛሬውን ፕሮግራማችን እንግዲህ ሰዓቱን ጠብቆ አልተለቀቀላችሁም። ሰዓቱ ትንሽ ዘግየት ብሏል። ይህ የሆነበት ምክንያት ደግሞ ትናንት ምሽት መብራት ጠፍቶ ስለነበረ ቤንዚን ፍለጋ ከተማ ውስጥ ባልደረቦቻችንን አሰማርተን እንግዲህ በስንት መከራ በእግር በፈረስ ነው ቤንዚን አግኝተን ከዛ በኋላ እንግዲህ ፕሮግራሙን መስራት የጀመርነውና ኢንሻአላህ ተዓላ ለዚህም ወፍራም ይቅርታ እንጠይቃለን ማለት ነው። መብራት ባይኖርም በአላህ ፍቃድ የፈክም ሬዲዮ ልትቋረጥ አልቻለችም። ዛሬም ያው ቤንዚል ተገዝቶ መታለች ማለት ነው። ኢንሻአላህ በዛሬው የዕለተ አርቡ ልዩ የረመዳን ዝግጅታችን እናንተን ያስተምራሉ እንዲሁም ያዝናናሉ ብለን ያሰብናቸውን የተለያዩ ዝግጅቶች በቅደም ተከተል ወደ እናንተ የምናቀርብላችሁ ይሆናል። በቅድሚያ የሚቀርብልን ፕሮግራም ሸህሩ ረመዳን የተሰኘው የእሳት አቡ ሀይደር ፕሮግራም ነው። ከዚህ በመቀጠል ደግሞ ሼክ አብዱልዋሂድ ነስርዲን ይዞልን የመጣ አንድ ፕሮግራም አለ። በመጨረሻው ደግሞ የእሳት አህመድ አለምን ትምህርቶች ኢንሻአላህ እንሰማለን። የስድስተኛው ዙር የጥያቄና መልስ ውድድርም አለ ኢንሻአላህ። እንግዲህ የዛሬው የስድስተኛው ዙር የጥያቄና መልስ ውድድር ይቋጫል። አሸናፊዎቹ ማን እንደሆኑ ታውቋል ማለት ነው ኢንሻአላህ ተዓላ ከዚያ ውጭ እንግዲህ እኔና ወንድም አብድረዛቅ ሁሴን በየፕሮግራሞቹ ጣልቃ የመጣን ዘና ፈታ የሚያደርጓችሁ ገጠመኞች፣ ቀልዶችንም ጧ እያደረገን እንግዲህ ኢንሻአላህ አብረን የምንሄድ ይሆናል ማለት ነው እና ዘና ፈታ ይበሉ አድማጮቻችን። መልካም ቆይታ ከረምዳን እዩ የሬዲዮ ፕሮግራም ጋር አዑዙ ቢላሂ ሰሚዑል አሊም ሚነሽ ሸይጣኒር ረጂም አላሁ مثل نوره كمشتاة فيها مصباح المصباح في زجاجة الزجاجة كأنها كوكب دري دري يخافون يوما تتقلب فيه القلوب والأبصار الصلاة والسلام عليك صلى الله عليه وسلم يه يا رمضان الور مكاتب مدرك የሚቀርብላችሁ ልዩ የመዝናኛ ዝግጅት ነው። ፋንኪም ሬዲዮ የመዝናኛና የእውቀት ገበታ ተመልሰን መተናል። ውድ የፈንኪብ ሬዲዮ ተከታታዮች የረመዳን ልዩ ዝግጅትና ፕሮግራም ፈታ ዘና እንዳደረጋችሁ ተስፋ አድርጋለሁ። ጾም ሲነሳ የተራፍ ሰላት ይነሳል። ተራፍ ሰላት ውስጥ እንዴት ነው? ተራፍ ሰላት ወላሂ ማሻአላ ነው። እንግዲህ ያው ግን ስንት ነው የምንሰግደው? ያው ረሱል ሰለላሁ ዐለይሂ ወሰለም 11 ረካዓ ነበር የሰገዱት። 23ቱን ደግሞ ዑመር ዑመር ነው የሰገደው። ኸጣብ ረዲየላሁ ዐንሁ ሰግዷል። ስለዚህ ሁለቱም ሱና ናቸው። 11 ረካዓ መስገድ ይቻላል፣ 23 ረካዓም መስገድ ይቻላል ማለት ነው። እና ያው ይሄ ምንም ሙሽክላ የለውም። ይሄ ምንም ያከራክረን። አንዳንድ ሰው ግን ይህንኑ እንደ ክርክር አድርግቶ ያነሰዋል። አይ ቀልብ ለማድረግ ካልሆነ ወንድም አብዲ ቀልብን ከማድረግ ካልሆነ በስተቀር ይህ እኮ ምንም ኪላፍ የለም። ኢባዳ ማብዛት ምንም ማለት አይደለም እኮ። አዎ በእርግጥ ኢባዳ ደግሞ ስናደርግ ከረሱል ሰለላሁ ዐለይሂ ወሰለም እና እንዲሁም ከተከታዮቻቸው እሱ ላይ ያፈነገጠ መሆን የለበት ማለት ማብዛት ስልኮ ገደብ ማለፍ አይደለም። ለዛ ነው ወንድም አብዲ። አዎ ለዛ ነው ኢንሻአላህ አድማጮቻችን ይረዱኛል ብዬ ገምታለሁ። እና እስቲ ምንም ገጠመኝ የለም እንደ አብዲ በተራዊ ላይ ተራዊት ላይ ባይኖረኝም ሰላቱ ላይ ላይ ነበረኝ አንዴ ያው ያን ጊዜ ልጅ ነበርኩ እና ቢያንስ ያን ሰዓት ወደ ሰባተኛ ክፍል ድግስ ስምንተኛ ክፍል ነበርኩኝ እና እንግዲህ ያን ሰዓት ያው ዝም ብለን ነው ሰው ብቻ ስለሄደ እንሄድ ነበረ ልጅነትም ያው ነገር ስለነበረ እና ትዝ የሚለኝ ሰላት ላይ እያለ ማለት ነው። ስጁድ ላይ ደግሞ ብዙ ጊዜ ይቆያል ዱአይ ምናምን ምናምን ነገር ካለ ጋር ሰዓት ላይ እና ኢማሙ እንግዲህ ያው በዛ ይቆያል እና ስጁድ እንደወረድኩኝ በኋላ አላሁ አክበር ብሎ ሲነሳ እኔ የለሁም እንቅልፍ ይዞኝ እዛው ሄዷል ስጁድ ላይ ማለት ነው። አዎ እና ትንሽ ከተኛው በኋላ እና አለመነሳቴን ምናምን ነገር እንግዲህ ሰው ደግሞ እዛ ላይ ዱአይ ምናምን ስለሚያደርግ ሰው ብዙ ጊዜ ያው የተኛህም አይመስለውም። ከኢማሙ በኋላም አንተ መቆየት ትችላለህ። እሱ አላሁ አክበር ብሎ ሲነሳ አንተ የራስን ዱአይ ምናምን አድርገህ ፋቲሓ ከመጨረሱ በፊት ተነስተህ ቢያንስ ወለዳሊን ሲል አሚን አንተ ከሱ ጋር ማለት አለብህ ኢማሙ ጋር ማለት ነው እኔ በቃ በዛው ቀረሁ በኋላ ያኛው ሩኩዓ ላይ ነው እንግዲህ የቀሰቀሱኝ ማለት ነው አሁንም እንግዲህ ከሰለሙት በኋላ ነው እንደገና ድጋሚ እነሱ ወረዱ እንግዲህ እንግዲህ ያን ቁርአኑን ቀርቶ ከዛ በኋላ እንግዲህ ሩኩዓ ወርደው እንደገና ሱጁድ ወርደው ከዛ በኋላ አሰላሙ አለይኩም አሰላሙ አለይኩም ከተባለ በኋላ ያን ሰዓት ነው እንግዲህ እኔ እዛው ነኝ ያለሁት የቀሰቀሱኝና ይሄ ትዝ ይለኛል በጣም ቆንጆ ትዝታ አለ ማለት ነው። ይለኛል አንዱ በህክምና አስሬ ይሰግዳሉ ሰገድ ትላለህ ሂድና እዚህ አጅማ ድኛም ሆነ በአኺራ እኮ ጀነቱ ቋረም ሞልተዋል፣ ቀድሞ ገብተዋል ማለ ይለኛል። እንዴት አወቁ እኛ አበሻዎች ቦታ አይልንም ማለት አዎ፣ እንደዛ እንዴት አባወቅ አልኩት። ተው ተናድጄ ማለት ነው። በዛን ሰዓት ግፉል አልኩኝና እንዴ አላየም እንዴ ካዕባ እንዳለው እኮ የዞሩት እነሱ ናቸው ይለኛል። አአ ተሳስተሃል አልኩት። ቀድመን እኮ እኛ ገብተን ሞልተን ነው እንጂ አንተ ያላየህን ከኋላ እነሱ ገቡ እኛ ቀድመን የገባ ነው እና እንዴ ታዲያ ካዕባ ሲል ታዲያ ካዕባ ላይ አናቱ ላይ ወጣ ቢላል አይደል አንተ ጥቁር ስለው አሁን የዛስ ዝም ብሎ ቁጭ አለ ማለት ነው። እና እንዲህ የሚቀልዱም አሉ። አላህ ይጠብቀን ከዚህ አሚን አሚን። አንተም ጥሩ መልስ ሰጥተዋል። ይዘመታል ወንድም አብዱረዛቅ ሁሴን አንድ ግጥም ይዘመታል። አዎ አንድ ግጥም አዋለች እና ግጥሟም ያው ስለ ሰው ነው እና ሰው በምንድንነት መስፈርቱ ምንድነው በሚለው ነው። ያው በዚህ ረመዳን ውስጥ አስበው ስለ ሰውና ስራ ነው እንግዲህ ያው እቺ ግጥም አለች ወንድም አብዱ። እኔ ብዙ ጊዜ ስለ ሰው ሲነሳ ትዝ ይለኛል። ብዙ ቦታ መኪና ውስጥም አንዳንድ ቦታዎች ማያጠቅሳለች ሰው እኮ ብሎ ከዛ በኋላ ምን ለማለት እንደፈለጉ ነው እንጂ እንግዲህ አዎ ሰውን ጀመር ነው እንጂ እኛ መጨረስ አንችለውም። እንደዛ ነው ማለት ነው። ሰው ብዙ ባህሪዎች አሉት። ሰው እንግዲህ ከምን በየትኛው ሀዲስ እንደሆነ ይቅርታ አድርገልኝና ከመላይካም በታች ከጅኖችም በላይ መካከለኛ ፍጡር ነው እና የሰው ልጅ ሁሉንም አቀፍ ነው። ስለዚህ በሰው አንድ በዚህ የሚገለጽ ለማለት አይቻልም ለማለት ፈልጎ ነው። በእርግጥ አላህ ደግሞ ከፍጡራኖቹ በአጠቃላይ የሰውን ልጅ ነው ያከበረው። አላህ ስብሐነሁ ወተዓላ ወለቀድ ከረምና በኒ አደማ እያለ ለሰው ልጅ የሰጠውን ክብር በቁርአን ውስጥ ይገልጻል። እና ምናልባት ያንተም ርዕሱ ሰው እኮ እንዳይሆን ለመጠየቅ ነው። ሰው እኮ ነው ርዕሱ ያንተ? አይ ሰው እኮ አይደለም ሰውና ጊዜ ሆነ ያው ሰውና ስራው ደግሞ ለማንኛውም እሺ የሚበዛ ነገር አየ ለማንኛውም ግጥሙን አንተም ሰዓትህ ሲደርስ የምታቀርብልን ይሆናል ማለት ነው ውድና የተከበራችሁ የፋንኪን ሬዲዮ አድማጮቻችን እያቀረብንላችሁ ባለው ልዩ የረምዳን ዝግጅታችን እየተዝናናችሁ ዘናፍታ እያላችሁ ፋብትን እያላችሁ ቁም ነገርን እየጨበጣችሁ እንደሆነ ተስፋ እናደርጋለን።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 ላይ የገለጹትን እንመለከታለን አልሙክተሰሩ ፊ ሸርሕ አርካን ልእስላም የሚለውን ባዕዱ ጠለበት ልዕልም ከፊል የእውቀት ፈላጊዎች ያዘጋጁትና ሸህ አብዱራህማን አልጅብሪን ረሂመሁላህ ተሕቂቅ ያደረጉትን ከዛ ኪታብ ላይ የተወሰኑ ነጥቦችን እንመለከታለን ማለት ነው። አንደኛ አንድ ሙስሊም የሆነ ሰው ጾመኛ በሆነበት ወቅት ማድረግ ከሚችላቸው ነገሮች ከተፈቀዱለት መካከል አንዱ ምንድነው? ሻወር መውሰድ ነው። በጾም ቀን ውስጥ እያለ ውሃ ውስጥ መግባት ወይም ሻወር መውሰድ መታጠብ ገላን ወይንም አናቱ ላይ ውሃ ቢያፈስ ከጾሙ ከቀኑም ሙቀት የተነሳ ከውሃ ጥም ብዛት የተነሳ ራሱን ለማራስና ለማብረድ ለማቀዝቀዝ አስቦ የገላ ትጥበት ቢፈጽም ወይ ውሃ ውስጥ ገብቶ ቢወጣ ወይም አናቱ ላይና እጅ እግሩን ውሃ ቢያፈስ ሰውነቱን ቢያረጥብ ጾሙ አይበላሽም። ይችላል፣ ተፈቅዶለታል። ዋናው ነገር በአፉ ወይ በሌላ መንገድ ውሃን ተጠቅሞ ወደ ሰውነቱ እንዳይገባ ጥንቃቄ ሊያደርግ ይገባል። ወደ ሆዱ እንዳይደርስ መጠንቀቅ አለበት ነው። ከዛ ውጪ ሻወር መውሰድ ይችላል። ይህን በተመለከተ እናታችን አይሻ ረዲየላሁ አንሃ የነገረችን ሐዲስ አለ። رسول صلى الله عليه وسلم يصب على رأسه الماء يا الله ملك تنيا بأناتا شولاي براسات شولاي وهان يفس نبر وهو صائم ጾመኛ ሆነው እያለ በጾም ቀን ውስጥ አናታቸው ላይ ውሃን ያፈሱ ነበር ለምንድን ነው ውሃን እንደዚህ የሚያፈሱት ከተባለ ሚነል አጠሺ አው ሚነል ሐር ከውሃ ጥም ብዛት የተነሳ ወይም ከአየሩ ሞቃታማነት ራስን ለማቀዝቀዝና ለማብረድ አናታቸው ላይ በራሳቸው ላይ ውሃን ያፈሱ ነበር። ስለዚህ አንድ ጾመኛ የሆነ ሰው በጾም ወቅት እያለ ገላውን ቢታጠብ ወይም በአናቱ ላይ ውሃን ቢያፈስ ይችላል ማለት ነው። ይችላል ራሱን እንዳይጎዳ በውሃ ጥም ምክንያት የተነሳ ወይ በአየር ንዳድ ቃጠሎ ሻወር ገብቶ መውጣት ይችላል። ጥንቃቄ ብቻ ያስፈልጋል። ይሄ አንደኛው የተፈቀደ ነው። ሌላው ሁለተኛው የተፈቀደው ደግሞ ምንድነው? ኢስቲንሻቅ ማድረግ በአፍንጫ ውሃ በሚስብበት ሰዓት መብመባ፣ እንደዚሁም ደግሞ በአፉ ውሃን ከቶ በሚግመጠመጥበት ጊዜ ጥንቃቄ ያድርግ፣ በደንብ አያድርግ። ነገር ግን እንደተለመደው በውዱ ወቅትም ላይ ውሃን በአፍንጫ መሳብ እንደዚሁም በአፍ በመክተት መጉመጥመጥ ይቻላል። በጾም ወቅት ተብሎ ከውዱ አካል ላይ እነዚህን ነገሮች አናነሳም ማለት ነው። ነገር ግን በደንብ መሳቡና በደንብ ውሃን ማስገባቱ ጾመኛ ባልሆንበት ጊዜ ነው። ረሱል ዓለይሂ ሰላቱ ወሰላም ወባሊግ ፊል ኢስቲንሻቂ ኢላ አንተኩነ ተኩነ ሳኢማ፣ ጾመኛ ካልሆንክ በስተቀር በአፍንጫህ ውሃን በደንብ ሳብ ነው ያሉት። መግመጥመጥም መዝመዛም ይቻላል ነው በጾም ወቅትም ላይ ቢሆን ይሄም የተፈቀደ ነውና ማለት ነው። በአፍንጫ ውሃ መሳብ ወይም መጉመጥመጥም ጾምን አያበላሽም። ዋናው ነገር ምንድነው? ጥንቃቄ ማድረጉ ነው። በደንብ በመሳብ ወይም በደንብ ውሃ ከተን በመጉመጥመጥ በጉሮሮ በኩል ወደ ሰውነታችን ወደ ሆዳችን ውሃ እንዳይገባ ጥንቃቄ ማድረግ ነው። ሌላው ሶስተኛው ደግሞ ጀናባ ሆኖ ማንጋት፣ ጀናባ ሆኖ ማንጋትም ይቻላል። ሰውየው ማታ ላይ ከባለቤቱ ጋር የፍቅር ጨዋታ ቢያደርግ ግብረ ስጋ ግንኙነትን ቢፈጽም ግዴታ ሰሁር ከመመገቡ በፊት ወይም ፈጅር አዛን ከመሰማቱ በፊት የነገውን ጾም ማለት ነው ከመጀመርህ በፊት ታጠባ ይባላል። መታጠቡ ሱና ነው። ከባለቤቱ ጋር የፍቅር ጨዋታ የተጫወተ ሰው ወይም ደግሞ ትንሽ በተኛበት ጀናባ ቢሆን ታጥቦ ተመልሶ ልተኛ ቢል ይወደድለታል። ሱናውም ያ ነው፣ ታጥቦ ንጹህ ሆኖ በውዱእ መተኛት። ነገር ግን ጀናባ ሁኜ ላንጋ የፈጀር አዛን እስኪሰማ ወይም እስኪወጣ ድረስ ጀናባ ልሁን ቢል ከጾሙ ጋር ግንኙነት የለውም፣ ችግር የለውም። ፈጅር ከገባ በኋላ ያው ታጥቦ ውዱ አድርጎ ወደ መስጂድ በመሄድ ሰላቱን ይፈጽማል ማለት ነው። እና እዚህ ጋር ምንድን የምንረዳው ማለት ነው? አንድ ሰው ጀናባ ሆኖ ማንጋት እንደሚፈቀድለት ነው። ይህንንም አኢሻ ረዲየላሁ አንሃ ምን ትላለች? ካነ ነቢዩ ሰለላሁ ዐለይሂ ወሰለም ዩስቢሑ ጁኑበን ወሁወ ሳኢም። የአላህ መልእክተኛ ጀናባ ሆነው ያነጉ ነበር ወሁወ ሳኢም እሳቸውም ጾመኛ ሆነው ሳለ ይጾማሉ ማለት ነው። ثم يغتسل ከዛም ይታጠባሉ ከነጋ በኋላ ፈጅር ከቀደደ ጎህ ከወጣ በኋላ ማለት ነው። ስለዚህ ጀናባ ሆኖ ማንጋት ይቻላል ማለት ነው። ከዚህ ሐዲስ በመነሳት ቡኻሪና ሙስሊም የዘገቡት ሐዲስ ነው። ይሄኛውን ደግሞ በቡኻሪና በሙስሊም ይሄም የተዘገበ ሐዲስ ነው ማለት ነው። ሌላው አራተኛ አራተኛ አልሃኢዱ ወኑፈሳ በሀይድ ላይ ያለች ሴት የወር አበባ የምታይ እንዲሁም የወሊድ ደም የምታይ ሴት إذا انقطع ደሙ አንሁማ ደሙ ቢቆምላት ሀይድ ላይ ያለችው ሴት የሀይድ ደም ከቆመ የወሊድ ደምም ታይ የነበረችዋ ደሙ ከቆመላት ሚነለይ ከሌሊቱ ክፍል ማለት ነው ጃዘ ለሁማ ተአኺሩ ልغስሊ ኢላ ሰባሕ እስከ ንጋቱ ድረስ ህጽበቱን ማዘግየት ይፈቀድላቸዋል። ይሄ ማለት ምን ማለት ነው? ጀናባ ሆና ማንጋት ትችላለች። ከዛም ትታጠብና ፈጅሯን ትሰግዳለች ማለት ነው። በሌሊቱ ክፍል ላይ እኩለ ሌሊት ካለፈ በኋላ ለምሳሌ ደሟ ቢቆም ማለት ነው እስከ ፈጅር ድረስ አዘግይታ ታጥባ ሰላቷንም ጾማንም መቀጠል ትችላለች። ይሄም በወር አበባና በወሊድ ደም ላይ ያለች ሴት ነው። ግን ያው የወለደች ሴት እንዴት አድርጋ ነው የምትጾመው? ልጇን ነው የምታጠባው ማለት ነው። አቅሙም አይኖራትም። እንዲሁም አምስተኛው ሌላው የተፈቀደው ምንድነው አስቲዋክ መፋቂያን መጠቀም የመጀመሪያውም ከከሰዓት በፊትም ሆነ ከከሰዓት በኋላ ምንም ልዩነት የለውም ጅምሁሩ ዑለማ አብዛኛዎቹ የኢስላም ሊቃውንቶች አኢመቱል አርባዕም ቢሆኑ የነሱም ባልደረባ ፈቅደዋል የሚከለክል ማስረጃ የለም ረሱል ሰለላሁ ዐለይሂ ወሰለም በየትኛውም ወቅት ላይ በየትኛውም ሰላት ወቅት በደረሰ ሰዓት ሲዋክን መጠቀም ኡመቶችን ያስቸግራቸዋል ብዬ ባልሰጋ ኖሮ አዛቸው ነበር ነው ያሉት ለውላ አን አሹቀ አላ ኡመቲ ለአመርቱሁም ቢሰላ ብለዋል። ኡመቶቼን አስቸግራለሁ ብዬ ባላስብ ኖሮ ሲዋክን አዛቸው ነበር። ዒንደ ኩል ውዱእን አው ዒንደ ኩል ሰላህ ውዱእ በተደረገ ቁጥር ሰላት በተሰገደ ሰዓት። ስለዚህ በጾም ወቅትም ቢሆን በጠዋቱም ክፍለ ጊዜም ይሁን ከሰዓት በኋላም ቢሆን ሲዋክን መጠቀም ይቻላል። ሲዋክን መጠቀም ጾምን አያበላሽም ነው። አንዳንድ ከከሰዓት በኋላ ማለት ነው ከእኩለ ቀን በኋላ ሲዋክን መጠቀም የተጠላ ነው በማለት የመጡት በጠቅላላ ደካማ ናቸው፣ ضعيف መሆናቸውን የኢስላም ሊቃውንቶች ገልጸዋል ነው የሚሉት። ስለዚህ በጥቅሉ ይቻላል ነው። ስድስተኛ ሌላው እንደዚሁ ደግሞ ምግብን የማይተኩ የህክምና መገልገያዎችን መጠቀም አተዳዊ ቢአይ ደዋ ማንኛውም አይነት ምግብን የማይተኩ መድኃኒትን መገልገል ይቻላል። መርፌ መወጋት ለምሳሌ ወይም ደግሞ የአይን ጠብታን መጠቀም። ምክንያቱም በአይን በኩል አይደለም፣ ያው በአፍ በኩል ነው የሚገባው ጾምን የሚያበላሸው። የአይን ጠብታን መጠቀም እንዲሁም ደግሞ መርፌን፣ ደረቅ መርፌ ማለት ነው፣ የምግብ መርፌን የማይተካ ይህንን ሁሉ መገልገል ጾምን አያበላሽም። ሰባተኛ ደግሞ ሌላው የተፈቀደው ነገር ዘውቁ ጣዓሚ ወደ ሆድ ባልገባ መልኩ በምላስ ምግብን መቅመስ ሚስት ለባለቤቷ ለኢፍጣር ወይም ለእራት ያዘጋጀችውን ምግብ እንዴት እንደሆነ ለማወቅ ብላ በምላሷ ብትቀምሰው ያንን ነገር ወደ ውስጥ አስገብታ እስካልዋጠችው ድረስ ያ የቀመሰችውን ነገር የምትተፋው ከሆነ መቅመሱ ጾምን አያበላሽም ማለት ነው። መቅመሱ ጾምን አያበላሽም ይቻላል ማለት ነው። ነገር ግን እንዳትውጠው ወደ ውስጥ እንዳይገባ ማለት ነው። ቀምሶ መጥፋቱ ይቻላል። እነዚህ እንግዲህ ያው በጥቅሉ በረመዳን ላይ ይቻላል ወይስ አይቻልም ብለው በአብዛኛው የሚነሱ ጥያቄዎች ናቸው። ሰፈርም መውጣት እንደዚሁ ሐጃ ካለው አንድ ሰው ሙሳፊር መሆን ይችላል። ነገር ግን ያው ከፊል ዑለማዎች ምንድን ነው የሚሉት ሰፈሩ ሙባህ መሆን አለበት ይላሉ። የሚጓዘው ሰፈር ሐላል የሆነ ንግድ ሊሆን ይችላል፣ ዚያራ ሊሆን ይችላል፣ ወይንም ደግሞ ለዑምራ ለመሳሰሉት ለዒባዳ ሊሆን ይችላል። ሙባህን የተፈቀደ መሆን አለበት ሐራም ከሆነ ሰፈሩ አይቻልም የሚሉ ዑለማዎች አሉ ለሐራም ንግድ ዕቃ የሚመላለስ ከሆነ ሙሳፊር አይሰኝም የሚሉ አሉ ሌሎቹ ደግሞ ሐራምም ቢሆን በተጓዘበት በሐራሙ ይጠየቅ እንጂ ያው ሙሳፊር ነው ስለዚህ ሰፈር መውጣቱ ይፈቀዳል ነው የሚሉት ወላሁ አዕለም ያው ከጾሙ ጋር አገናኝተው ማለት ነው አላኩል ሃል ሐጃ ላለው ጉዳይ ሙባህ ለሆነ ነገርም ሰፈር ቢወጣ ምንም የተጠላ ተግባር አይደለም እነዚህ ስምንቱ ለናሙና የቀረቡ ናቸው አንድ ጾመኛ በጾም ወቅት ላይ ሊፈጽማቸው የሚችል ማለት ነው ሌላው ደግሞ በተቃራኒ መክሩሃት ሰው የተጠሉ ተግባራቶች አሉ ጾምን የማያበላሹ ነገር ግን ጥንቃቄ የሚያስፈልገው የተጠሉ የሆኑት ከተጠሉ ተግባሮች መካከል አንደኛ ቅድም እንዳልነው አልሙባለገቱ ፊል መድመደቲ ወልስቲንሻቅ በአፋችን ውሃ አስገብተን በምንግመጠመጥ ጊዜ እንዲሁም በአፍንጫ ውሃን በምንስብበት ጊዜ በደንብ አድርገን ልክ ሌላ ጊዜ እንደምናደርገው ከመጠን ያለፈ መሳብና ውሃን ማስገባት የተጠላ ነው። ሐራም ነው አልተባለም፣ የተጠላ ነው። ለምንድን ነው የተጠላው? ሐራም ካልሆነ ይሄ ነገር ወደ ኋላ ላይ ወደ ሆድ ውሃ እንዲገባ በር ይከፍትና የሰውየውን ጾም ሊያበላሸው ይችላል። ስለዚህ ጾምህን ሊያበላሽ የሚችል ነገርን መዳፈር ላንተ የተጠላ ተግባር ስለሆነ በመጠኑና በሱሱ ነው። በውሃ መግመጥመጥም ሆነ በአፍንጫ መሳብ ያለብን። በደንብ እንስባለን ወይም በደንብ እንግመጠመጣለን ብለን ውሃ ስናስገባ በዛው በጉሮሮ በኩል አልፎ ምን ሊሆን ይችላል? ጾማችንን ሊያበላሸው ይችላል። ስለዚህ ከልክ በላይ ውሃ መሳብ የተጠላ ተግባር ነው። ይሄ አንደኛ ነው፣ ጥንቃቄ ያስፈልጋል ማለት ነው። ሁለተኛ ስሜቱን መቆጣጠር ለማይችል ሰው የትዳር አጋሩን መሳብ። ትላንትና እንዳየነው የትዳር አጋሩን በጾም ወቅት ላይ ማቀፍም መሳምም ይቻላል፣ ስሜቱን የሚቆጣጠር ከሆነ ብለናል። ማስረጃዎችንም ተመልክተናል። ስሜቱን የማይቆጣጠር ለሆነ ሰው ግን የተጠላ ተግባር ነው። ለምንድን የተጠላው? ኋላ ላይ ስሜቱን መቆጣጠር አቅቶት የተፈቀደውን ነገር ሲተገብረው ወዳልተፈቀደለትና ጾሙን ወደሚያበላሸው ወደ ሐራም ነገር ሊዘፈቅ ይችላል። ከኋላው ከባለቤቱ ጋር ግንኙነት ፈጽሞ የማይወጣው የሆነ እዳ ውስጥ ተመልሶ ሊገባ ይችላል። ከፋራው ደግሞ ኃይለኛ ነው። ስለዚህ ይህም የተጠላ ተግባር ነው። ስሜቱን መቆጣጠር ለማይችል ሰው ማለት ነው። ሶስተኛ ሌላው የተጠላው ተግባር ምንድነው? ነው? ዘውቁ ጠዓሚ አው ሸራቢ ቢላ ያለ ያለምንም ዑዝር ያለምንም ምክንያት ምግብን መቅመስ ወደ ሆድ እንዳይገባ ሳይገባ ግን መቅመስና መጥፋት። ቅድም ያየነው ከዑዝር ጋራ ከምክንያት ጋራ የተፈቀደ ነው ብለናል። ሰውየው የሰራውን ወይ እሷ ለባለቤቷ ያዘጋጀችውን ምግቡ አሁን ምን አንሶታል ወይ ደግሞ ምን ያስፈልገዋል ለሚለው በጫፉ ቀምሶ የማይወጣውና የሚተፋው ከሆነ የተፈቀደ ነው ብለናል። በተቃራኒው ደግሞ ያለምንም ዑዝር ከሆነ የተጠላ ነው ማለት ነው። ሌላው የሚፈቀደው ሶስተኛ የተጠላው ተግባር ያለምንም ዑዝር ያለምንም ምክንያት መቅመስ ነው። ይሄ ሰው አሁንም ሲቀምሰው ወደ ውስጥ ምግቡ ገብቶ ጾሙን ምን ሊያደርግበት ይችላል? ሊያበላሽበት ይችላል ሊያበላሽበት ይችላልና رمضان رمضان يا حبيب رمضان رمضان ليتك دوما قريب ያው የዛሬው አጠር ባለ መልኩ ነው የሚቀርበው። የመጨረሻ ክፍል ክፍል ሰባት ላይ ስንገናኝ ኢንሻአላህ ቀሪ ነጥቦችን የዛኔ እንመለከታቸዋለን። ያው ለዛሬ የተመለከትነው በጾም ወቅት ላይ የተፈቀዱ ተግባራቶችና የተጠሉ የሚለውን ነው ኢንሻአላህ ቀሪ ነጥቦችን ደግሞ የመጨረሻው ክፍላችን ላይ ሰፋ አድርገን የመጨረሻው ክፍልም ስለሚሆን ስለ ረመዳንም ስለ ትምህርቱም ሰፊ ፕሮግራም ይኖረናል ኢንሻአላህ የዛሬውን እዚህ ላይ አቆመዋለሁ ጀዛኩሙላሁ ኸይረል ጀዛ አላህ ይቀበለን አላህ ለረመዳን ያድርሰን በቀጣዩ እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።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 ቀደም ያለው የኡስታድ ሀይደር ፕሮግራም እንግዲህ ማሻአላህ ነበረ። በጣም በውስጡ ብዙ ቁም ነገሮችን ይዟል። ብዙ የሚጠቅሙ ነገሮችን ይዟል። አላህ እንግዲህ ሰምተን የምንጠቀም ያደርገን። እሷት አቡ ሀይደርንም አላህ ረጅም እድሜ ሙሉ ጤና ማለቃ የሌለው ዒልም ይስጠው። አላህ እሱም ባለበት ቦታ አላህ ይጠብቀው ኢንሻአላህ። ሼኻችን ጀዛኩሙላሁ ኸይረን ብለናል። ወሳኝ ነገር ነው እንግዲህ ዛሬ ያነሳው። ምክንያቱም ይሄ ጾም እንዲሁ ጾመን እንግዲህ እየጾምንም እየሰገድንም አንዳንዴ እኮ ሳናውቃቸው ጾም የሚያበላሹ ነገሮች ልንሰራ እንችላለን እና ምን አይነት ነገሮች ነው ጾሙን የሚያበላሹት የሚሉት ነገር ነው ያነሳልን። ስለዚህ እኛ ደግሞ ጾማችን እንዳይበላሽ ምንድነው የምናደርገው? ከነዚህ ነገሮች እንቆጠባለን፣ በተሻለን መጠን እንርቃለን ማለት ነው። አዎ ከእንግዲህ ጥንቃቄ እያደረግን ጾማችንን በስርዓቱ ውሎ ማታም እንደሚፈለገው ቀም እንደሚፈለገው ጥያቄ ካላቸውም በዚህ WhatsApp መላክ የሚችሉ ኢንሻአላህ በዚህ ጉዳይ ነው ለአድማጮቻችን አምርቱ ዛሬ ኢንሻአላህ የምንፈጥር ይመስለኛል ማለት ነው። በቀደም አንድ የኦሮምኛ አድማጫችን ደውሎብኝ ነበር ታውቃለህ። ደውልና ጠየቅኝ ፈትዋ። እንግዲህ ያው እንደሚታወቀው የኦሮምኛ ፕሮግራማችን ላይ ፈትዋ አለ። ታላቁ ሼካችን ዶክተር ሼክ ሙሳ ሱአላ እሱ ነው እንግዲህ የሚያቀርብልንና ይህን ጥያቄ ያቀርብልኝ ብሎኝ ነበረ እና ጥያቄው ምን የሚል ነበረ? አንድ ሰው ስሜቱ ከመጣ ማለት ነው ስፐርሙ ከመጣ በፍላጎቱም ይሁን ያለ ፍላጎቱ ከመጣ የዚህ ሰው ጾም እንዴት ነበረ የሚል ነገር አስቶ ነበረ። ያው አንድ ሰው ሆን ብሎ masturbate ም ይሁን እንዲሁም ከሚስቱ ጋር ተኝቶም ይሁን በራሱ ጊዜ ተነሳስቶ ያን ነገር ካደረገ completely ይበላሻል ጽሁፉ። ግን በእንቅልፍ ላይ ያለ ሳያስበው እሱ ለምሳሌ ተኝቷል። በሰመመን በሰመመን ውስጥ ከመጣ በህልም ውስጥ እንዲህ ከመጣ ማለት ነው ሴትም ትሁን ወንድ ጾሙ ያን ጊዜ አይበላሽም። ያ ሰው ምንድነው ተነስቶ ብቻ ለሰዓት ለምናምን ግላው ምናምን መታጠብ ነው እንጂ ያለበት ጾሜ ተበላሽቷል ብሎ ማቆም የለበትም ማለት ነው። ከዚህ ውጪ ደግሞ የዛሬ ሳምንት አካባቢ ነው ወደ ሀረር ከተማ ለሆነ ጉዳይ ሲሄድ አንድ ልጅ ነበረ እኔ ጋቢና ነበር ቁጭ ያልኩት እና አልኩት እዚህ ጋር ከኔ ጎን ቁጭ ምናምን ስለው ባክቶ ይቅርብኝ እኔ ጾም ይበላሽ አለ እንዴ አልኩኝ ደግሞ ጋቢና መባት ጾም ማበላሽ ጀመረ እንዴ ለምን ስለው አይ እኔ ጋቢና ቁጭ ካልኩኝ ስለሚያዞረኝ ያስመልሰኝና ጾም ይበላሽ አለ አዎ እዛ እንግዲህ ስለዚህ ትውከት ደግሞ በራሱ ጊዜ ከመጣ ጾምን ሙሉ ለሙሉ አይበላሽም ግን በራሳችን ጊዜ ነካክተን አነሳስነው ማለት ነው። ካመጣ ነው ግን ጾሙ ይበላሻል ማለት ነው። ፕሮግራማችን አሁንም ይቀጥላል። ቆይታችሁንም ከኛ ጋር ይሁን እያላችሁ መቼስ ያው ስለ ረመዳን ሲነሳ የሚነሱት ብዙ ነገሮች አሉ አይደል እንዴ? ከነዚህ መካከል ሰላቱ ተራዊህ ነው። መቼስ ረመዳን ተነስቶ ሰላቱ ተራዊህ ሳይነሳ አይቀርም አይደል እንዴ? እና አንዴ የሆነ አንድ ወደ እስልምና የተመለሰ ወንድማችን ነበረ እና ከሰለመ ሁለት ሳምንቱ ነበረ እና እቺ ሁለት ሳምንት እንግዲህ ሁሌ ጀማዓ እየሄደ ነው እሻ የሚሰግደው የሚሰግደው እና ታዲያ አንድ ቀን ያው ረመዳኑ ገባ ማለት ነው። አሁን ልክ እሻይ ሰላት ተሰግዶ ተራውት እየሰገደ ነው እሱ የመጣው መጥቶ ከነሱ ጋር አሰረ። አሁን ይሰገዳል። ከዛ በኋላ እንደገና አሰላሙ አለይኩም አሰላሙ አለይኩም ይባላል። እሱም ይላል። እንደገና በአዲሱ ይታሰራል። እሱም ይነሳል። እያለ እያለ ገረሙ ሰውየው። ዛሬ እኔ ነኝ ትክክል ያልሆንኩት ወይስ ሰው ነው? ሌላ ጊዜ እኮ እሻይ አራት አራት ነው የምንሰግደው፣ ዛሬ ግን ምንድን ነው እያለ ብቻ በቃ እየተገረመ ይሰግዳል ብቻ ይሰግዳል። በኋላ ወደ 11 ረካዓ ሰግዶ ይጨርሳል። ዛገለ ሰውየው ደግሞ ነጋዴ ነው እና በነጋታው አሁን ከተማ ውስጥ ወደ ስራው ቦታ ሲሄድ ሰዎች እያወሩ ነው ባክ ዛሬ የሩዝ ዋጋ ጨምሯል እኮ ከአምስት መቶ ወደ ሰባት መቶ ገባ ይላል። ያኛው ደግሞ ምን ሩዝ ብቻ ዘይቱም ጨምሮ ላይ እንዴ ዘይቱም እኮ ወደ 300 ብር ምናምን የጨምረው ይላል። ያኛው ስኳሩም እንደዛ እንደ የጨምረው ምናምን እያሉ ያወራሉ። ከዛም ሲያዳምጥ ሲያዳምጥ ቆይና ምን እሱ ብቻ አላቸው። የሻይ ሰላትም እኮ ጨምሯል አላቸው። ሱብሃንአላህ ሰዎቹ ገረማቸውና ምን ማለት ነው ጨምሯል ስትል ምናምን ዱሮ ኢሻይ ስንት ረካ ነው የምትሰግዱት? ያው ኢሻይ አራት ረካ ነው የሚሰግደው ሁሌ እንጂ እሺ፣ እኛ ማታ 11 ሰግደናልና የኢሻዩን ዋጋ ጨምሮላላችሁ። አይ በጣም እንግዲህ አብዲ ቆንጆ ነገር ነው። የጃሂል ኢባዳ ተመልሶ ወደ የሚባለው ነው ያመጣብኝ። ከውድና የተከበራችሁ የፈንክም ሬዲዮ አድማጮቻችን በቀልዱ እንግዲህ ትንሽ ዘና ፍታ እንዳላችሁ ከዛ ውጪ እንቁ ነገር እንደጨበጣችሁ ተስፋ ነገር ኢንሻአላሁ ተዓላ አሁን በቀጥታ ወደ ዛሬው የተኛው ፕሮግራማችን እናምራለን። ይህ ፕሮግራማችን በሼህ አብዱል ወሂድ ነስረዲን ተዘጋጅቶ የቀረበልን ፕሮግራም ነው። ወቅቱ እንግዲያው እንደምናውቀው የሁለተኛው አስር ቀናት ውስጥ ነው የምንገኘው። የመጀመሪያውን አስር ክፍል እንግዲህ ጨርሰን አሁን ሁለተኛው ላይ ነው የምንገኘው። ይህ ደግሞ የምህረት ወራት ውስጥ ስለሆነ በዚህ ውስጥ ምህረትን አላህ Subhanahu Wa Ta'ala መጠየቅ አለብን፣ ዱዓን ማብዛት አለብንና ኢንሻአላሁ ተዓላ ሼክ አብዱል ዋሂድ ነስሩዲን ዱዓን በተመለከተ አጠር ያለ ትምህርት ይዞልን መጥቷል።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 እነሆ እኛንም እናንተንም ባዳመጣችሁት እኛም ባስተላለፍነው ምንጠቀም አላህ ስብሓነሁ ወተዓላ ያድርገን። ፈአወለን ኡሲኩም ወነፍሲ አወለን بتقوى الله ዐላ ወነቱቡ ኢላ إلى من አላህ الله سبحانه እርሱን ልንጠነቀቀው ይገባል። እንዲሁም ወደ አላህ ስብሓነሁ ወተዓላ በንሳ በተውባ ወደ እርሱ ልንመለስ ይገባል ከወንጀሎቻችን። ولا تقنطوا من رحمته مهما بلغت ذنوبكم أيها المسلمون كالله سبحانه وتعالى إذنة تسفانا تقرطوا ማህማ በለገት ዝኑበኩም ምንም ክፉኛ ወንጀላችንን ብበዛ ከአላህ ስብሓን ወተዓላ እዝነት ተስፋን ከእርሱ መቁረጥ አይገባም ፈኢነሁ የግፊር ዝኑበ ጀሚዓ እርሱ ለተመላሾች ለተጸጻቾች በአጠቃላይ ወንጀልን ሁላ የሚምር ጌታ ነው ሊመን ታበ ሚንሃ ከወንጀሎቹ አላህ ስብሓን ወተዓላ ወደ እርሱ ተጸጻቾች የሆኑትን በአጠቃላይ አላህ ማህሪና አዛኝ የሆነ ጌታ ነው። ከማ ሩዊየ أنس بن مالك رضي الله عنه قال سمعت رسول الله صلى الله عليه وسلم يقول قال تعالى في الحديث القدسي أنس بن مالك እንዳወሩት ከረሱላችን ሰለላሁ ዐለይሂ ወሰለም በተወራው ሐዲስ የአላህ መልእክተኛ እንዲህ አሉ አለ። ከእርሳቸው ሲሉ ሰማሁ አለ አነስ ብን ማሊክ አላህ ስብሓነ ወተዓላ እንዲህ አለ ብሎ ረሱላችን ሰለላሁ ዐለይሂ ወሰለም ተናገሩ። የብነ አደም አንተ የአደም ልጅ ሆይ ኢነከ ማ ደዐውተኒ አንተ በለመንከኝ ጊዜ ወረጀውተኒ በለመንከኝ ነገር ደግሞ ከኔ በከጀልከኝ ጊዜ ገፈርቱ ለከ ማ ካነ ሚንከ ወላ ኡባሊ ወንጀልህን ሁላ ምርሃለው ምንም ከወንጀሎችም ቢበዛ የሁሉም ወንጀልህን ምራለው አላሉ። የብነ አደም አንተ የአደም ልጅ ሆይ ለው በለገ ذኑበከ ወንጀልህ እንኳን ቢቃረብና የደረሰ ቢሆንም የሰማይን ታህል ጣራ ቢደርስም ክምሩ በዝቶ ሰማይን ቢነካ ثم استغفرتني ከዛም ምህረትን በከጀልከኝና ማረኝ ባልከኝ ጊዜ ገፈርቱ ለከ እምርሃለሁ ምህረቴ ላንተ ነው ይላል አላህ ስብሓነ ወተዓላ። የብነ አደም ኢነከ ለው አተይተኒ ቢቁራቢ ልአርድ ኸጣያ ምድርን የሚሞላት ያህል ወንጀልን ይዘህ ወደ እኔ ብትመጣና እኔም ብትገናኘኝ ላ ቱሽሪክ ቢ ሸይአን ምንም ከኔም ባላጋራህና ባዳም ልኮን ያላቃለጥክ ባዳም ልኮን ያልሰራ ሽርክን ከአላህ ስብሓን ወተዓላ በእርሱ በእኔ ያላጋራ ሆነ ወደ እኔ ብትመጣ ላተይቱካ እኔም እምርሃለሁ ቢቁራቢል መግፊራ ወደ አንተ ከዛ በሚበልጠው ምህረቴ ወደ አንተ እቃረባለሁ እምርሃለሁ አላን وقد تضمن هذا الحديث أمورا ثلاثة بزي برسولة صلى الله عليه وسلم حديث زوريان እንግዲህ የምናጠነጥነው በዚህ ሐዲስ ውስጥ ሶስት ነገሮችን ተካቷል ይላሉ አዱዓ ፈአወለን አላህ ስብሓነ ወተዓላ ዱዓን በማብዛት ወደ እርሱ መላመን እንደሚገባንና በለመነው ነገር ከአላህ ስብሓነ ወተዓላ ተቀብሎኛል ብሎ በእርሱ መከጀል እየከጀሉ ዱዓ ማድረግ ተስፋም በቆረጠ ሳይሆን ከአላህ ስብሓን ወተዓላ እየከጀሉ ዱዓ ማድረግ አላህ ስብሓን ወተዓላ ለባሪያው የሚወድ ነው በዚህ ሐዲስ ውስጥ ምን ብሎ إنك ما دعوتني ورجوتني غفرت لك إنك ما دعوتني ورجوتني እኔም በለመንከኝና በከጀልከኝ ጊዜ ወንጀሌን ማረኝ ብለ በለመንከኝ ጊዜ ወንጀልህን በአጠቃላይ እምርሃለው አላም ታዲያ فأول فإن في سيد الدعاء بلاك دعاء إلى اللو الذي قال آبانا وتاب إلى الله عز وجل أباتاتنا دمنا ودى الله يتملس بتن تلك دعاء በዛ ዱዓ አላህ ስብሓን ወተዓላ መላመን ይሄ የዱዓዎች ሁሉ በላጭና ወንጀልን ከአላህ ስብሓን ወተዓላ ለምህረት የሚላመኑበት ዱዓ ነው አሉ ረበና ኢነና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ምን አልኻሲሪን ቃላ ይላል አላህ ስብሓን ወተዓላ አደምና ሐዋ እኮ ወደ ምድር ከተጣሉ በኋላ ለወንጀሎቻቸው ተጸጽቶ ምን ብሎ አሉ ረበና ጌታችን ሆይ እነና እኛ እኮ ዘለምና አንፉሰና ነፍሶቻችን ከበደሉት ሆነናልና ነፍሳችን በድለናል፣ ወንጀልን ሰርተናል፣ ትእዛዝህን ጥሰናል። እነና ዘለምና አንፉሰና ኢለም ተግፊር ለና አንተ ደግሞ ካልማርከንና ካላዘንክልን እኛ ከከሳሪዎች እንሆናለን። ጌታችን ማረም ብሎ የተላመኑ ማለት ነው። ኢነከማ ደዐውተኒ በዱዓ ውስጥ ምህረትን በመላመን አላህ ስብሓን ወተዓላ የሚወደው ነው አሉት ፈፊህ ላቡደ ሚን ጀሚዕ በይነ ዱዓይ ወረጃ አልኢጃባ በአንድ ዱዓ መካከል እርሱን በመከጀል የተለመነን ዱዓ አረጃ ሁናከ ልየቂን በአላህ ስብሓን ወተዓላ ተቀብሎኛል ዱዓይን ሰምቶኛል ብሎ አላህን ስብሓን ወተዓላ በተላመኑ ጊዜ አላህ ስብሓን ወተዓላ ይቀበለዋል ፈለው ደዓ ቢዱን ረጃ ለም የስተጅብ ለሁ አንድ ሰው ዱዓን በተላመነ ጊዜ ምንም ከአላህ ስብሓን ወተዓላ ተቀብሎኛል ብሎ ከአላህ ሳይከጅል ሊአነ ከዛሊከ ልቁኑጡ ሚን ረሕመትላህ ከአላህ እዝነትን የቆረጠ ሆኖ አንደበቱ የፈለገን ታህል ቢላመን ከእዝነቱ የቆረጠ ሆኖ አይቀበለኝም በውስጡ ያሰበ ሆኖ ከአላህ ስብሓነ ወተዓላ አይምረኝም ወይንም ይሄንን ዱዓይን አይቀበለኝም ብሎ በሚያደርገው ዱዓ አላህ ስብሓነ ወተዓላ ዱዓውንም አይቀበለውም። ولهذا لا تقنطوا من رحمة الله ومن يقنط من رحمة ربه إلا الضالون ከአላህ እዝነት ተስፋን ከእርሱ እዝነትና ችሮታው ማን ነው ተስፋ የሚቆርጠው? እነርሱማ የቆረጡትማ ተስፋን ከአላህ የሌላቸው ሰዎች ጥመት ላይ ነው ያሉት፣ ጠሞች ናቸው አለ። ወይነ ረጃ ቢዱን ዱዓ ለም የንፈዑሁ አንድ ሰው ከአላህ ዝም ብሎ ከንቱ መከጀልን በከጀለ ጊዜ ያለመላመን ያለመዋደቅ በሆነው ከቀልቡ ተሰብሮ ወደ አላህ ሳይተናነስ የሚላመነውን አለማመን መከጀልን አላህ ስብሓነሁ ወተዓላ አይቀበለውም። ሊአነሁ ለም የፍዐሉ ሰበብ አለዚ የሕሱሉ ቢሂ ልመጥሉብ አንድ ሰው ከአላህ የሚከጅልበትን ምክንያቶችን ሰበባቶችን ሳይጨብጥ ከእርሱ ምንም አይነት ምህረትና እዝነት ተቀባይነት አይኖረውም። ዱዓ አድርጎ በአላህ ስብሓነሁ ወተዓላ ይከጅላል ተቀብሎኛል ብሎ ይላሉ። والله قد ربط الأمور بالأسباب لا بد من من فعلها ومن تركها كان عاجزا مهملا كما قال النبي عليه الصلاة والسلام والله الله سبحانه وتعالى قد ربط الأمور إياندان ነገሮች በአጠቃላይ በሰበቦች ላይ አደረገ። አንድ ሰው ሰበቡን ያደርጋል። ከዛም ከሰበቡ ደግሞ የተሳነፈ እርሱማ كما قال النبي عليه الصلاة والسلام والعاجز من أتبع نفسه هواه وتبنى على الله الأمانة እርሱ ከአላህ መከጀልን ስለ መከጀል በዱዓችን ውስጥ ስለ መከጀልን ነው እያወራን ያለው ዱዓን መለመን ይኖርብናል አላህን ስብሓን ወተዓላ ልንለምነው ይገባል በምን አይነት ሁኔታ እኛም ከእርሱ ተቀብሎናል ብለን የከጀልን ሆነን አልአምሩ ታኒ ሁለተኛው ደግሞ ይላሉ ሁለተኛው በዚህ ሐዲስ ውስጥ የተጠቀሰው አልእስትግፋር ምህረትን መላመን አንደኛው ዱዓ ነው። ሁለተኛ ላይ ደግሞ የተጠቀሰው ምህረትን ከአላህ ስብሓን ወተዓላ አና ልእስትግፋር እስትግፋር ማለት ወሁወ ጠለቡል መግፊራ ለወንጀሎች ስህተት በአጠቃላይ ምህረትን ከአላህ መፈለግ ማለት ነው አሉ። ለወንጀሎቻችን ከአላህ ብቻ ምህረትን መከጀል ከእርሱ ማረኝ ብሎ ወደ አላህ ስብሓን ወተዓላ እርሱም መላም ላ የብቃ ሚን ዙኑብ ሸይአን አንድም ወንጀል አይቅርብኝም ሁሉ ወንጀሌ ማረኝ ብሎ አው ከፊሉን ማረኝና ከፊሉን ተው አይደለም ሁሉ ወንጀሌ ማረኝ ብሎ ወደ አላህ እስትግፋር ማድረግ بل يمحها ولو كبر حجامها وبلغ ارتفاعها عنان ارتفاعها በአላህ ስብሓን ወተዓላ በል የምሑሃ አላህ በዛ ምህረትን በፈለገ ጊዜ ባሪያው ወለው ከቢራ ቢያድግና ትልቅም ቢሆን እንደዛው የወንጀሉ ክምር ሰማይ ጠቀስ ሆኖ ሰማይም ቢነካ እርሱ አላህ ስብሓን ወተዓላ ይምረዋል አሉ وقد أمر الله بالاستغفار الله سبحانه وتعالى باستغفار عززا ثم وعد لنا المغفرة كذام دمو قال انقبا مهرة دعاء دمو فأمرنا بالدعاء ووعد لنا الإجابة دعاء تلامنوا على መቀበሉን ደግሞ ቃል ገብቶልናል። ምህረትን ለምኑኝ እምራቸዋለሁ፣ ምህረቴ ደግሞ ቃል ገብቷል እምራቸዋለሁ በማለት አሉ። بمعنى الاستغفار يترك الذنوب المستغفر منها عند ሰው ከወንጀሉ ጸድቶና አላህ ስብሓነ ወተዓላ በዚህች መገናኘታችን ወንጀላችን ሁላ አላህ ይማረን። አንድ ሰው ይላሉ ወላቡደ መዓል እስትግፋር አንድ ሰው ምህረትን ይለምናል ሚን ዐደም ልእስራር ዐለ ዙኑብ ወንጀልን ያልተው ሆኖ ይሄማ الخطأ ይሄ ራሱ እስትግፋሩ ስህተት ነው አሉ ቢማዕና አነ ልሙስተግፊር የትርኩ ዙኑብ አንድ ሰው ወደ እርሱ ምህረት የሚከጅለው ወንጀልን በመተው ነው አሉ ፈኢለም የትርኳ ያልተው ሆኖ ካለ ሳለ ደግሞ አላህ ምህረትን ቢለምን ለም የንፈዕሁ ልእስትግፋር እስትግፋሩ የዛኔ ደግሞ አይጠቅመውም لأنه حينئذ يكون الاستغفارا باللسان فقط بملاس بيتشا ود الله ملامن بيتشا هوننا የምላስ ሆኖ ብቻ ይቀራል ወደ ቀልብም ያልወረደ ከተግባሩም ያልተቆጠበ ሲሆን وقال والذين إذا فعلوا فاحشة أو ظلموا أنفسهم ذكروا الله فاستغفروا لذنوبهم ومن يغفر الذنوب إلا الله ወለም ዩስሩ ዐላ ማ ፈዐሉ ወሁም ያዕለሙን አላህ በቁርአን እንዲህ ይለናል እነርሱማ አስጸያፊም በሰሩ ጊዜ ነፍሶቻቸውንም ወይንም የበደሉ የሆኑት ከዛን አላህን አስታወሱ እርሱም አመፅን ታወሳቸውና ለወንጀላቸው ምህረትን ከአላህ ጠየቁ የዛኔም ብሎ አሉ ማን አለ ለዚህ ወንጀል የሚብረን ከአላህ በስተቀር የሚሉ ናቸው ولم يصروا على ما فعلوا وهم يعلمون። እያወቁ ከወንጀላቸው ስህተት የታረሙ ሆኖ በዛ ላይ የማይዘወትሩ ናቸው በወንጀሎቻቸው ላይ وكذلك لك እንደዛውም كما ثبت في الصحيح عن شداد بن أوس عن النبي عليه الصلاة والسلام قال سيد الاستغفار أن يقول العبد لالو በቀንና በሌሊት ውስጥ በላጩ ኢስቲግፋር ደግሞ ወደ አላህ ስብሓን ወተዓላ የሚላመንበት ትልቁ ደግሞ አላህ የሚምር ባሪያን የሚምርበት ወንጀሉን ኢስቲግፋር አንየቁል አልዓብዱ ባሪያ ብሎ ወደ አላህ መላመኑ ነው አሉ ምህረትን በመከጀል አላሁማ አንተ ረቢ አንተ ጌታዬ ሆይ አላህ ሆይ አንተ ጌታዬ ነህ ፈጥረኸኛል ከአንተ በቀር ደግሞ ምገዛው ማንም የለኝ ከለቅተኒ የፈጠርከኝ ወአነ አብዱከ እኔ ደግሞ ባሪያክ ነኝ ብሎ ወደ አላህ ይላመናል عمل አመሉን على አላ ووعدك ما استطعت እኔም በአንተ ቃል ኪዳን ላይ ነው ያለሁት ወወዕድከ በቃል ኪዳን ላይ የተቻለኝን ሁሉ አለው አዑዙ ቢከ ብሎ ይለምናል አዑዙ ቢከ በአንተ ምጠበቃለው ምን ሸር ማ ሰነዕቱ ከሰራሁት ሁሉ መጥፎ ነገር ተንኮሉ በዚህ በዱንያ ላይ ዒቃብ አለው እያንዳንዱ ወንጀሎች በዱንያም በአኺራ መልስ አላቸው أعوذ بك በአንተ እጠበቃለሁ ሚን ሸር ማ ሰናዕቱ የነፍሴ ተንኮል እኔ በሰራሁት ከሰራሁት ወንጀል ሁሉ ነገር መጥፎውን በአንተ እጠበቃለሁ። አቡ ለከ ቢኒዕመቲከ አለይ ወአቡ ዘንቢ ፈግፊር ሊ ፈኢነሁ ላ የግፊር ዙኑበ ኢላ ይህንን ሰይዱል ኢስቲግፋር አሉ ረሱላችን ሰለላሁ ዐለይሂ ወሰለም እንዳስተማሩን ይህንን በማለት ወደ አላህ ስብሓነ ወተዓላ መላመን ማብዛት ይገባዋል ከወንጀሉ وكذلك وأوصى نبينا عليه الصلاة والسلام لخليله أبي بكر الصديق رضي الله عنه أبي بكر بلو بتأيك جزي سجود است رسول الله صلى الله عليه وسلم دعاء أبزو بلو دعانا أبزو بلو ወስያም በሰጡት ጊዜ አቢበክርን እንዴት ብዬ ነው ምለምነው ያ ረሱላላህ ሰለላሁ ዐለይሂ ወሰለም ብሎ በጠየቃቸው ጊዜ ቁል ያ አባበክር አሉት ብለህ ለምን አሉት ስጁድ ውስጥ ሱና ስጁድም ሆነ ዋጅብም ውስጥ ተገቢውን የስጁድ ሱብሓነ ረቢከል አዕላ ሱብሓነ ረቢየል አዕላ ወቢሐምዲ ካለ በኋላ የሚለው ዱዓዎችን መርጦ ማለት ይችላል። በላጩ ረሱላችን ሰለላሁ ዐለይሂ ወሰለም ለአባበክር ያሉት አላሁመ ኢኒ ዘለምቱ ነፍሲ ዙልመን ከሲረን فاغفر لي ምን من ብለህ ለምንና ከአላህ ስብሓን ወተዓላ አላሁመ ኢኒ ዘለምቱ ነፍሲ ጌታዬ ሆይ እኔ ነፍሴን በድያለሁ ዙልመን ከሲረን ብዙን ወይንም ቁጥር አደዱ የማይታወቅን ነፍሴን በድያለሁና ፈግፊርሊ ማረኝ መግፊረተን ሚን ዒንዲክ ላ የግፊሩ ዙኑበ ኢላ አንት ከወንጀሎች ሁሉ ከአንተ በቀር ማንም የሚምር የለምና ብለህ ለምን አሉ ታዲያ። አልአምሩ ሳሊሱ ሶስተኛው ነገር በዚህ በጠቀስነው ሐዲስ ውስጥ የተጠቀሰው ነገር ምንድነው? ሀዘ አልሐዲስ አነ ተውሂድ ሁወ ሸርጡ አልአዕዘም በል ሁወ أساس المغفرة الذنوب فمن فقده فقد المغفرة عند السو بدعام هنا باستغفار وسط ሁሉ ነገር ሊጠቅመው የሚችለው ዱዓውና ኢስቲግፋሩ ሊጠቅመው የሚችለው እሱ ተውሂድን ያዘለ እሱም የተውሂድና አላህን በብቸኝነት የሚያመልክ ሰው ሲሆን ብቻ ነው አሉ አነ ተውሂድ ይላሉ አላህን በብቸኝነት ስለማምለኩ ሁወ ሸርጡል አዕዘም እርሱ እኮ መስፈርት ነው በል ሁወ አልአሳሱ ልመግፊራ እርሱ የምህረትና የማንኛውም ስራ ተቀባይነት መሰረት ነው እርሱ መሰረቱ ከሌለ ሁሉ ነገር ጠፊ ከንቱ ነው የሚሆነው ማለት ነው ፈመን ፈቀደ ተውሂደ ተውሂድን የሌለው ሰው አሉ ፈቀደ ልመግፊራ ወከዛሊከ ፈቀደ ልእስትጃበት ዱዓ አንድ ሰው ተውሂድን ከሌለው ምህረትንም አያገኝም የእስትግፋሩ ውጤት አያገኝም የዱዓ ተቀባይነትም አያገኝም ولهذا قال جل وعلا إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء አላህ ላ የግፊሩ በጭራሽን አይምርም ይላል በወንጀል ላይ በተውሂድ ሳይኖረው ህይወቱ ላለፈች ሰው ተውሂድ ላይ ሳይኖረው ማንኛውም መልካም የሚሰራ ሰው ተቀባይነት የለውም ማለት ነው ማንኛውም ደግሞ መልካም ነገር ሰርቶ ተውሂድን ሳይኖረው ባዕድ አምልኮን ሽርክን ሰርቶ ቢሞት አላህ በጭራሽ አይምረውም አዩሽርከ ቢሂ በርሱ ያጋራን ሰው በጭራሽ አይምሩም ወየግፊሩ ማ ዱነ ዛሊከ ሊመን የሻ ከሽርክም በታች ያለ ማንኛውም ወንጀል አላህ ስብሓን ወተዓላ ላሻው ሰው ይምረዋል አሉ ታዲያ አላህ ስብሓን ወተዓላ አነ ሽርከ ለظልሙን ዐዚም ሽርክ ማለት የወንጀሎች ሁላ ቁንጮ ነው ከወንጀሎች ሁላ ከባድ ሽርክ ነው ይላሉ ሽርክን እያቃለጠ ማንኛውም ሰው መልካምን እየሰራ ከዚህም ጎን ለጎን እንደዛውም ደግሞ ከርሱ የሚያጋራ ከሆነ ያ ሁሉ የሚሰራው መልካም ነገር ከንቱ ይሆንለታል وفي الحديث يقول الله تعالى يا ابن آدم لو أتيتني بقراب الأرض خطايا يا حديثاتين مجرشاو ክፍል ምን ይላል አንተ የአደም ልጅ ሆይ ምድርን የሚያህል ወንጀልን ይዘ ወደ እኔ ብትመጣ ثم لقيتني كذا منين يتገናኘኝ ከሆን ታዲያ አላህ Subhanahu Wa Ta'ala በእኔ ምንም ነገር ያላጋራ ሆነ ወንጀለ ብዙ ሆነ ወደ እኔ ብትመጣ እኔም ከዛ በሚበልጠው ምህረት ወደ አንተ ቃረባለሁኝ ወደ አንተ እመጣለሁ እምርሃለሁ አለ ወቁራብ አልዓርض بدم القاف ملؤها ማለት ነው አሉ وقراب الأرض خطايا ማለት ምድርን የሚሞላ ወንጀል ማለት ነው ይላል ታዲያ አርስታችን ላይ መለስ ብለን ስንሰበስበው አልእስትግፋር ወዱዓ መዓ ሰሊመት ልዓቂዳ አንድ ሰው ዱዓውና እስትግፋሩ ሊጠቅመው የሚችለው እርሱም ዓቂዳው የተስተካከለ ሲሆን ነው። رمضان رمضان يا حبيب رمضان رمضان ليتك دوما قريب ስለዛ ኢስቲግፋርንም ልናበዛ ዱዓንም ልናበዛ ለራሳችንም ለሙስሊሙም ለቤተሰቡ ለእያንዳንዳችን አላህ ስብሓን ወተዓላ ዱዓችን እንዲሰማን እርስ በራስ ዱዓ በመደራረግ ለራስም ዱዓ በማድረግ ዱዓ ሸርጦቹን ሁላ አስተምሮት እንግዲህ ሰዓቱም አይበቃንም የዱዓ ተቀባይነት እንዴት ይኖረዋል የሚለውን ኢንሻአላህ እናንተም ባለው ሁኔታ ተጨባጭ ኢንሻአላህ እናንተም አስተምሮቹ ይኖራቸዋል ወሊሃዛ ታዲያ ለእኔም ለእናንተም በምናደርገው እስትግፋርና ዱዓ ከተውሂድን አላህ ስብሓን ወተዓላ ያጠራን ስንሆን ይጠቅመናል።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 من أموال الناس بالإثم وأنتم تعلمون اللهم صل على محمد وآل محمد يا مسلمين صلوا عليه صلى الله عليه وسلم ተመልሰን መተናል። አድማጮቻችን ቀደም ካለው ፕሮግራም ቁም ነገር እንደጨበጣችሁና ዘና እንዳላችሁ ፈታ እንዳላችሁ ተስፋ እናደርጋለን። ሼክ አብዱል ወሂድ ነሰዲኒ ጀዛኩም ላሁ ኸይረን ብለናል። አላህ እሱንም ጀዛውን በአዱኛም በአኽራ የሚክፈለው። ከሱ ፕሮግራም እንግዲህ ብዙ ነገር እንደ ተማራችሁ ተስፋ እናደርጋለን። ከፕሮግራሙ እንግዲህ ሰምተው ከተጠቀሙት አላህ ስብሓነ ወተዓላ ሁላችንንም ያድርገን። ዓለምን እያነጋገረ ያለና የብዙዎቹንም ሙስሊሞች ቀልብ የነካ አንድ ታሪክ ደግሜ ላሰማችሁ ነው። ወጣቱ አሊ በናት ይባላል። አውስትራሊያዊ ወጣት ነው። ገና በወጣትነቱ በብዙ የዱንያ ዋጋዎች ያንበሸበሸው ምዕራባውያን የሚመኙት ህይወት የሚኖር ለጋ ወጣት ወደ 600 ሺህ ዶላር የሚያወጡ የዘመናችን ድንቅ መኪኖችን የሚያሽከረክር ወደ 60 ሺህ ዶላር የሚያወጡ የእጅ ብራዝሌቶች የሚያደርግ ማንኛውም ወጣት ቢኖረው የሚመኘውን ዱንያዊ ጸጋ የያዘ ቆንጅዬ ወጣት። በዚህ ሁሉ የጸጋ ብዛት ውስጥ አላህ ግን አንድን ከባድ በሽታ ሰጠው። የካንሰር ታማሚም ሆነ። ዶክተሮች ያለ እድሜ ሰባት ወር ብቻ ነው አሉት። ይህን ሲሰማ ህይወቱ በሙሉ ትርጉም አጣበት። ሁሉም ነገር በአንድ ጀንበር ተቀያየረበት። በቃ ያ ሁሉ የተቀነጣ ውድ ንብረቶቹ ምንም እንደማይፈይዱት ተገነዘበ። ከሰባት ወራት በኋላም አይቀሬውን የመጽዋ እንደሚጎነጭም ተናገረው። ታዲያ አሊመላት በዚህን ጊዜ የኑሮውን መስመር መቀየስ ጀመረ። ቀሪ ህይወቱን በመጨፈርና በመዝለል ማባከን ቢችልም ተግባሩ ትርጉም የሌለው መሆኑን ተገነዘበ። በቃ ወደ አላህ ሱብሓነሁ ወተዓላ ቀሪውን ጊዜውን ሰዎችን መርዳት ምትክ የሌለው ደስታ እንደሚሰጠው ተረዳ። ወዲያውም Muslim Around the የተሰኘ ፕሮጀክት በመቅረጽ ያለው ንብረት በሙሉ በአላህ መንገድ ላይ ለሰደቃ አበረከተ። በሱ ፕሮጀክት ውስጥ እጅግ በጣም ብዙ አፍሪካውያኖች ተጠቃሚዎች ሆነዋል። ውሃ በመቆፈር ቤት ለሌላቸው በመገንባት በዒድና በአረፋ የእርድ ስጦታዎችን በማድረግ የትምህርት ቁሳቁሶችን እገዛ በማድረግ የቲሞችን በማገዝ እጅግ ዘርፈ ብዙ ስራዎችን በአጭር ጊዜ ውስጥ ከራሱ ተነስቶ ሌሎችን በመላው አውሮፓና አሜሪካ የሚገኙ ሙስሊም ኸይር ፈላጊዎችን በማስተባበር ብዙ ስራዎችን አሳካ። ወንድማችን አሊ ማለት ከወራት በፊት እጅግ የሚከብድ ቪዲዮ ለቆ ነበረ። በቪዲዮው ላይ ካንሰሩ አሰቃይቶት ደም እያስተፋው እንደነበረ ማንኛችንም ቢኖር የተመለከትን ይመስለኛል። አሊ በናት በዚህ ሰዓት ያደረገው ነገር ቢኖር ሌሎች ይማሩ ዘንድ ያለበትን ሁኔታ በቪዲዮ ቀርጾ የበደልኳችሁ ካላችሁ አፉ በሉ የመጨረሻ ሰዓቴ ሳይሆን አይቀርም፣ በዱዓችሁም አትርሱኝ ይል ነበር። ወንድማችን አሊ በናት ባለፈው ማክሰኞ ከማግሪብ ሰላት በፊት ህይወቱ አልፏል። ኢና ሊላሂ ወኢና ኢለይና ራጅዑን። አላህ ስብሓነ ወተዓላ በጀነት ከሚኖሩ ያድርገው። የተከበራችሁ የፈንኪን ሬዲዮ አድማጮቻችን የዛሬው የለተ አርቡ ልዩ የረመዳን ዝግጅታችን እንግዲህ እንዲህ እንዲያ እያለ ወደ መጨረሻው እየሄደ ነው። አሁን በቀጥታ ወደ ዛሬው የመጨረሻው ፕሮግራማችን እናመራለን። ይህ ፕሮግራማችን በስፋት አህመድ አደም ከዚሁ ከጾሙ ጋር በተያያዘና እንዲሁም በዱዓ ጉዳይ ላይ አጠር ያለ ትምህርት ይዞልን ኢንሻአላህ ቀርቧል። አሁን እሱን ሰምተን ተመልሰን እንመጣለን። አሁንም ቆይታችሁ ከኛው ጋር ይሁን። السلام عليكم ورحمة الله وبركاته الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام الأتمان الأكملان على النبي المبعوث رحمة للعالمين وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين أما بعد هي رمضان عند شيرات متوه 39 ልዩ ወቅታዊ ትምህርት ዛሬ በአላህ ፈቃድ ለመዳሰስ የምንሞክረው የቁኑትን ምንነትና ከቁኑት ዱዓ ጋር ተያያዥ የሆኑ የተወሰኑ ነጥቦችን በመጨረሻም የቁኑት ዱዓን ትርጉም ይሆነ ነው ሾረ ማለት ከመሰረቱ አላህን ተባረከ ወተዓላ መታዘዝ ማለት ነው። ሶላት ላይም ለረዥም ጊዜ መቆም ማለት ነው። ነቢያችን ዓለይሂ ሰላቱ ወሰላም የልጃቸውን ልጅ ሐሰንን የቁኑት ዱዓ አስተምረዋል። በራሳቸውም ዳዕዋቸው ላይ ሰሓቦቻቸው ላይ ችግር በተፈጠረበት ወቅት ፈርድ ሶላቶች ላይ ቁኑት ያደረጉበት አጋጣሚ ዊትር ላይ የሚባልን ዱዓ ለልጃቸው ወይም ለልጅ ልጃቸው ለሐሰን ማስተማራቸውን መሰረት በማድረግ አመቱን ሙሉ የዊትር ሶላት ላይ ቁኑት ማድረግ እንደሚቻል ጅምሁር ዑለማ ጠቅሰዋል። ዊትር ብሎ ማለት ሌሊት ላይ ከዒሻ ሶላት ጀምሮ የፈጅር ሶላት ወቅት እስኪገባ ድረስ ባለው ጊዜ የለይል ሶላት ሁለት ሁለት ሁለት ረካዓ ሰግደን መጨረሻ ላይ ሶላታችንን ለማጠናቀቅ የምንሰግደው አንዱ ነጠላው ቁጥር ነው። የፈለገ ሰው 11 መስገድ ይችላል። ቅያሙን፣ ሩኩዑን፣ ስጁዱን፣ ቁርአኑን ያስረዘመ ከሆነ የሚሰግደው ነቢ አለይሂ ሰላቱ ወሰላም ይሰግዱ የነበረው 11 ከመሆኑ አንጻር በዚህ መልኩ መስገዱ የተሻለ ይሆን። መቆም አስረዝሞ መቆም ያልቻለ አጠር አጠር አድርጎ እየቀራ ከ11 በላይ 23 ቢሰግድ ከዛም በላይ ቢሰግድ ችግር የለም። ሁኑት ላይ ከረመዳን ውጪ። ውትር ላይ የሚቻል ከመሆኑ ጋር ረመዳን የዱዓ ወር ከመሆኑ አንጻር የት ባለ መልኩ ሊደረግ ይችላል። በጀማዓ እንስገድ፣ ለብቻችንም እንስገድ፣ ቁኑት ማድረግ እንችላል። በጀማዓ ከሆነ ማድረግ የሚቻል ለብቻ ከሆነ የማይቻል የሚመስላቸው ሰዎች አሉ። ቁኑት የሰገደ ሁሉ ቁኑት ማድረግ ይችላል። ባይሆን ቁኑትን አንዳንዴ ማድረግ አንዳንዴ ማለፉ ተገቢ ነው። እንደዚሁ ደግሞ ወቅቱንና ቦታውን በተመለከተ ቁኑቱን አንዳንዴ ከሩኩዕ በፊት ማድረግ፣ ሌላ ጊዜ ደግሞ ከሩኩዕ በኋላ ማድረግም ይቻላል። አብዛኞቹ የመረጡትም ቁኑት የሚደረገው ከሩኩዕ በኋላ ቢሆንም አንዳንዴ ከሩኩዕ በፊትም ጭምር ማድረግ እንደሚቻል የሚያሳዩ ደሊሎች አሉ። ይህን ካደረጉት መሃል አንዱ ዑስማን ናቸው። እጅ ማንሳት ይቻላል። ራጅሑና የተመረጠው ይሄ ነው። እጃችን በምናነሳበት ጊዜ በፊታችን ትዩ መሆን አለበት። በጣም ዝቅ ማለትም የለበትም። እስከ ራሳችን ወይም ከራሳችን በላይ ከፍ ማድረግም የለብንም። ዱዓ በምናደርግበት ጊዜ ውስጣችን ላይ ካለው ሀሳብና ጭንቀታችን ጋር ከዓላማችን ጋር የሚሄድን ዱዓ የመረጠን ማድረግ እንችላለን። ለዲናችን፣ ለአዱንያችን፣ ለራሳችን፣ ለኡመታችን የሚጠቅሙ ሻምል የሆኑ ዱዓዎችን መጠቀሙ ተገቢ። እዚህ ጋር ብዙዎች የሚያነሱት ጥያቄ አለ። ይኸውም አረብኛ ስለማልችል ብዙ ዱዓዎችን ስላልሐፈብኩኝ ማዕናቸውንም ስለማላቀው በራሴ ቋንቋ ዱዓ ማድረግ እችላለሁ የሚል ጥያቄ ነው። በላጩን የሚሻለው ከቁርአን ከሐዲስ ከደጋ ቀደምቶች አላህን ከሚያውቁ ዕለሞች የተገኙ ዱዓዎችን በተገኙበት ቋንቋ በአረብኛው ቋንቋ ማድረጉን። ነገር ግን አንዳንዴ የራሱን የልቡን የሚገልጽለትን ዱዓ ላያገኝ ይችላል የሰው ልጅ። እንደዚሁ ደግሞ እነዚህ ዱዓዎችን ትርጉማቸውንም ላያውቃቸው ይችላል። ይህኔ የሚያሳስበውን ነገር የሚያስጨንቀውን ነገር ለመግለጽ የሚያደርገውን ዱዓን ያጣጣመ በኹሹዕ ለመስገድ በራሱ ቋንቋ ዱዓ ማድረግ ካስፈልገው ራጅሑ በሌላ ቋንቋ ሶላት ውስጥም ቢሆን ዱዓ ማድረግ ይቻላል። የዱዓ ዋና ፍሬው ልብን ወደ አላህ አዝብሮ ራስን ዝቅ አድርጎ ሓጃን መጠየቅ ነው። ዱዓ የሚያደርገው አካል ጌታው የሚያናግርበትን ቋንቋ ካላወቀው ልቡ ሊሰበሰብ ሓጃውን በትክክል ሊገልጽ አይችልም። ሐሳቡ ሁሉ የሚሆነው የሚናገረው የሚያነበው ቋንቋ ላይ ነው። ምላሳችን የሚለውን ነገር ልባችን ካልተረዳው ቀልባችን ሙሉ በሙሉ ወደ አላህ ሊዞር አይችልም። ሆኖም ከአረብኛ ውጪ ባሉ ቋንቋዎች ዱዓ ብናደርግ ችግር የለም። አላህ ተባረከ ወተዓላ የሁሉንም ቋንቋ ያውቃል፣ ይሰማል። ከአረብኛ ውጪ ባሉ ቋንቋዎች ዱዓ ማድረግ እንደሚቻል ማስረጃዎች መሃል አንዱ ثم يتخير من المسألة أو من الدعاء ما شاء ما أعجبه የሚል የነቢዩ ዓለይሂ ሰላቱ ወሰላም ንግግር መገኘቱን ቡኻሪና ሙስሊም ባስተላለፉት ሐዲስ ሶላት ውስጥ ተሸሁድን ከጨረሰ በኋላ አንድ ሰው የሻውን ደስ ያለውን የፈለገውን ዱዓ ያድርግ ብለዋል ነቢያ ሰላት ሰላም። በራሱ ቋንቋ መግለጽ የሚፈልገው መጠየቅ የሚፈልገው ዱዓ ካለ መጠየቅና ማድረግ እንደሚችል የሚያሳይ ሐዲት ጠላጩ ቁርአን ሐዲት ላይ የተገኙ ዱዓዎችን በተገኙበት ቋንቋ በአረብኛው መጠቀም ነው። ይሄም ማድረግ ያልቻለና አረብኛ የሚከብደው ሰው አሊያ ደግሞ በአረብኛ ውስጡ ላይ ያለውን ሐሳብ መግለጽ የማይችል ሰው በራሱ ቋንቋ ዱዓ ማድረግ ይችላል። የመጨረሻው ለዓለማት ህዝቦች የመጣው የዲነል እስላም ህግጋት የሚጠቀመውን የአረብኛም ቋንቋ ለማወቅ ጥረት ከማድረግ ጋር ሆኖስ በሚደረግበት ጊዜ የግድ ነቢ ዓለይሂ ሰላቱ ሰላም ለሐሰን ያስተማሩትን አላሁመ ህዲና ፊመን ሀደይት የሚለውን ዱዓ ብቻ ማድረግ ግዴታ ነው አልተባለ አለራጅ። በመሆኑም ድንበር ማለፍ የሌለበት የዲን የዱንያን ኸይር የያዘን ዱዓ መጠቀም ይቻላል። በብዛት ሰዎች የሚጠቀሙትን ነቢም ለሐሰን ያስተማሩትን አላሁመ ህዲና ፊመን ሀደይት የሚለውን ዱዓ በምናይበት ጊዜ ሐዲቱን አቡ ዳውድ ትርሚዚና ነሳኢ የዘገቡ ሲሆን ሰነዱ ሰሒህ ወይም ሐሰን አቡል ሐውራ ከሐሰን እንዳስተላለፉት ሐሰን የፋጢማ የዓሊ ልጅ ረዲየላሁ ዐንሁም አለመኒ ረሱሉላሂ ነቢ ዓለይሂ ሰላቱ ወሰላም አስተምረውኛል ከሊማትን አቁሉሁነ ፊል ዊትሪ ፊል የዊትር ቁኑት ላይ የምላቸው ዱዓዎችን الله أتلهم اللهم اهدني في من هديت وعافني فيمن عافيت وتولني فيمن توليت وبارك لي فيما أعطيت وقني شر ما قضيت إنك تقضي ولا يقضى عليك وإنه لا يذل من واليت تباركت ربنا وتعاليت بلا هي بتلايو ዘገባዎች የተላለፈ ሲሆን አንዳንዶች ላይ አንዳንድ የቃላት ለውጥ አለ ሁኑስ ላይ የምላቸው ዱዓዎችን አስተምረውኛል ብላ ይህ አገላለጽ አመቱን ሙሉ ዱዓ ማድረግ እንደሚቻል የሚያሳይ የተወሰኑ ዕለሞች ከረመዳን ግማሽ በኋላ ነው ቁኑት ላይ ዱዓ የሚደረገው ያሉበት አጋጣሚ አለ። ላኪን ራጅሑ ረመዳንን ሙሉ ከረመዳን ውጪ ባሉ 11 ወሮችም ዊትር የሰገደ ሰው በሙሉ በየትኛውም ወቅት ላይ ቁኑት ማድረግ ይችላል። ላኪን ከላይ እንደተጠቀሰው አንዳንዴ እየተደረገ አንዳንዴ ሊተው ይገባ አላሁመ ህዲኒ ብለው ማለት ጌታዬ ሆይ ቀናው መንገድ ላይ ጽናት ስጠኝ ማለት የሂዳያና ቀጥተኛውን መንገድ የመጨበጥ ሰበቦችንም አሳውቀኝ፣ ቀናው መንገድ ላይ ጉዞዬን ስኬታማ አድርገው ማለት ነው። አላሁመ ህድኒ በምንልበት ጊዜ ይህን ሁሉ ማዕና እያሰበን መሆን አለበት። ምራኝ የምንለው ከትክክለኛው መንገድ ውጭ ሆነን አይደለም። እስላም ቀጥተኛው መንገድ ነው። ከቀጥተኛው መንገድ መብቃት አንድ ነገር ነው። ቀጥተኛው መንገድ ላይ መጽናት ሌላ ነገር ቀጥተኛው መንገድ ላይ አህዋላችን፣ አኽላቃችን ያማረ መሆኑ በጥሩ መልኩ መጓዛችን ሌላ ተጨማሪ ነገር አላሁማ አህዲኒ የሚለው ይሄን ሁሉ ያካትታል። የምንሰግደው ለብቻችን ከሆነ አላሁማ አህዲኒ እያለን ዱዓ እናደርጋለን። ወንድም ይሁን ሴት አብሮን የሚሰግድ ሰው ካለ ወይም ኢማም ይሄን ዱዓ በሚያደርግበት ጊዜ አላሁማ አህዲና ማለት ይጠበቅበታል። አንዳንድ አረብኛን የማያውቁ ሙፍረድን የጀምዕና የሙፍረድን ልዩነት ያልተረዱ ሰውን እያሰገዱ ሳለ አላሁመ ህዲኒ ፊመን ሀደይት የሚሏል። ይሄ ስህተት በኋላ ያሉ ሰዎችን ልንረሳ አይገባም። فيمن هديت ብሎ ማለት ደግሞ አንተ ከመራሃቸው ሰዎች ጋር እኔንም ምራኝ፣ ከወልዮችህ ከደጋግ ባሮችህ ጋር ቀላቅለኝ ማለት وعافني فيمن عافيت ማለት ደግሞ ከመጥፎ ነገር ሁሉ ከጠበካቸው ካዳንካቸው ሰዎች ጋር እኔንም አደነኝ ማለት መጥፎ ነገር የሚለው የአካልም የአኽላቅም መጥፎ ነገርን ያካትታል። ከበሽታ፣ ከአደጋ፣ ከችግር ሁሉ ጠብቀኝ ማለት እንደዚሁ ደግሞ ከሽርክ፣ ከኩፍር፣ ከቢድዓና ከምቀኝነት፣ ከኩራትና ከመጥፎ ስነ ምግባር በሙሉ ጠብቀኝ ማለትን ያካትታል። አንድን ዱዓ ትርጉሙን አውቀን ስንለውና ትርጉሙን ሳናቅ ስንለው አንድ አደል ወዓፊኒ ፊመን ዓፈይት በጥቅሉ አደጋን መጥፎን ነገር ሁሉ ተከላከለልኝ ማለትም ጭምር ወተወለኒ ፊመን ተወለይት አንተ ኃላፊ ከሆንካቸው ሰዎች ጋር ኃላፊ ሆነልኝ ራሴን ለራሴ አትተወኝ ጉዳይ በሙሉ ያማረና የተስተካከለ አድርግልኝ ማለት ባሪክ ፊማ አዕጠይተ ማለት ደግሞ የሰጠኸኝን ነገር በሙሉ መልካምነትና ጠቃሚነቱን አብዛልኝ ማለት ሲሆን ፊማ አዕጠይተ የሰጠኸኝን ነገር የሚለው እድሜን፣ ንብረትን፣ እውቀትን ሌሎችንም ነገሮች ያካትተ። አላህ እውቀት የሰጠው ሰው እውቀቱን ጠቃሚና በረካ እንዲያደርግለት፣ ንብረት የሰጠው ሰው ንብረቱን ጠቃሚና በረካ እንዲያደርግለት፣ እድሜያችንንም ጠቃሚና ብዙ ኸይር ነገሮችን የያዘ እንዲያደርግልን አላህን ተባረከ ወተዓላ ምንለምንበት ቃል ባሪክ ማለት ኸይሩን አብዛልኝ ማለት ነው። የሚጠቅመኝ አድርገው ማለት ነው። ወቂኒ ሸረ ማ ቀደይት፣ አንተ ከወሰንካቸው ነገሮች ሁሉ ክፋት ጠብቀኝ ማለት ነው። ምድር ላይ ያሉ ነገሮች በሙሉ አላህ የቀደራቸው የወሰናቸው መሆናቸውን የፈቀዳቸው ነገሮች ናቸው። ከነዚህ ነገሮች ውስጥ ጥሩም መጥፎም አለ። ከመጥፎው ጠብቀኝ ማለት ዲኔን አቅሌን ጠብቅልኝም ማለት ነው። እነከ ተቅዲ ወላ ዩቅዳ አለይከ ጌታችን ሆይ አንተ ትፈርዳለህ አንተ ላይ ግን የሚፈርድ ማንም የለም ማለት ይሄ የአላህን አዘማ ሀያልነት መግለጽም ተወሱልም ነው። አላህ የወሰነውን የሚሽር ማንም የለም። ሁሉም ለአላህ ይተናነሳል። ኢነሁ ላ የዚሉ መን ዋለይት ነው ነገሩ። አንተ የጠበከውና የረዳኸው የወደድከው ሰው በጭራሽ አይዋረድም፣ አያፍርም። ወላ የዕዙ መን አደይተ አንተ የጠላኸው ደግሞ መቼም የበላይ ሊሆንና አሸናፊ ሊሆን አይችልም። ተባረክተ ረበና ወተዓለይት ጌታችን ሆይ በአዱንያም በአኼራ የአንተ መልካም ነገር ያንተ ጥሩ ነገር በዛ ወተዓለይተ ልቅናህም ከፍ አለ አሸናፊነትህም ግልጽ ወጣ ማለት ሲሆን ይህ የአላህን ተባረከ ወተዓላ መልካም ስሞችን መልካም ባህሪዎቹን የምንገልጽበት ቃል ነው። አላህ በሁሉም ነገር ከፍ ያለ በስሞቹም በባህሪዎቹም ራሱን ጭምር ከሰማያት በላይ ከአርሽ በላይ ሐዲሱ ላይ የተገኘው እስከዚህ ሲሆን ነቢዩ አስተማሩ እሱን ነው ይሄ ነው ብለን እስከዚህ ዱዓ ከማድረጋችን ጋር ከዚህ ያስከትለን ሌሎች የዲንም የአዱንያም ኸይርን የያዙ ዱዓዎችን ማድረግ እንችላል። ከዚህ ቃል ውጪ ግን ሌላን ዱዓ አያይዘን ብለን ነቢዩ ለሁሴን ያስተማሩት የሱናው ቁኑት ይህ ነው ልንል አይገባ። ከዚህ ዱዓ በኋላ የፈለግነውን ቃል እየመረጠን ዱዓ ማድረግ እንችላል። ቀደም ሲል ለተጠቀሰው በራሳችን ቋንቋ ዱዓ ማድረግ ይቻላል። አረብኛ የሚችል ሰው በአረብኛ ማድረጉ በላጭ ነው። የሚከብደው ሰው ከሆነ ለመማር ጥረት እያደረገ በራሱ ቋንቋ ማድረግ ይችላል። ሰላትን ሰላት ውስጥ ያሉ ራሳቸው የሚፈልጉ ቃላቶችን በራስ ቋንቋ መቀየር አይቻልም። ፋቲሐን በራስ ቋንቋ ማድረግ አይቻልም። አላሁ አክበር የሚለውን ሰሚ አላሁ ሊመን ሐሚድ የሚለውን በራስ ቋንቋ ማድረግ አይቻልም። አተሕያቱን በራስ ቋንቋ ማድረግ አይቻልም። ሱብሓነ ረቢያል አዕላ ሱብሓነ ረቢያል ዐዚም የሚለውን በራስ ቋንቋ ማድረግ አይቻልም። ሶላት አለ ነቢይም በራስ ቋንቋ ማድረግ አይቻልም። ከዚህ ውጭ ያለውን ዱዓ በራሳችን ቋንቋ ብናደርግ ችግር የለውም። ከዱዓዎች ሁሉ በላጭ ዱዓ ከአላህ ንግግር ከቁርአን የተገኘ ከነቢ ዓለይሂ ሰላቱ ወሰላም ሐዲስ የተገኙ ዱዓዎች ናቸው። ዋናውና ትልቁ ነገር ምርጥ ዱዓዎችን መርጦ ማድረጉ ሳይሆን የልባችን መሰብሰቡ የአላህ ተባረከ ወተዓላ መተናነሱና ዱዓ መቅቡል እንዲሆን የሚያደርጉ ሰበቦችን ማሟላቱ ጥሩ ዱዓን ሐፍዘን ብናደርግ የረመዳን ወር ላይም ብንደጋግመው ዱዓው መቅቡል ሊሆን አይችልም። በአላህ እስካላመንን ድረስ ዱዓ ስናደርግ እርግጠኛ እስካልሆንን ድረስ ከስባችን ሐላል እስካልሆነ ድረስ ዝምድና መቁረጥን እስካልተውን ድረስ ኢላ ገይሪ ዛሊክ ዱዓን መቅቡል እንዲሆን የሚረዱ መቅቡል እንዳይሆን እንቅፋት የሚሆኑ ነገሮች አሉ። እነዚህን ጠንቅቀን እነዚህን ጠንቅቀን ልናቅ ይገባናል። ዱዓ በምናደርግበት ጊዜ ለራሳችን ብቻ ሊሆን አይገባ። ካልነበርንበት እንድንገኝ ሰበብ የሆኑ ወላጆቻችንን ልንረሳ አይገባ። በህይወት ያሉም ይሁኑ የሞቱ በተለይ ለሞቱት ደጋግመን ዱዓ ልናደርግ ይገባን። ውለታቸው ያለብን ሰዎችንም ልንረሳ አይገባ። አንድ ሰው መልካምን ነገር ካደረገላችሁ መልሱለት፣ ካልቻላችሁ ይበቃዋል እስክትሉ ዱዓ አድርጉለት ብለዋል ነቢ ሰላቱ ወሰላም። የኡማውን ጉዳይ የዲኑን ጉዳይም ልንረሳ ይገባል። ለአላህ ብለን የምንወዳቸው ሰዎችንም አስታውሰን ዱዓ ልናደርግ ይገባል። ለሰዎች ዱዓ ባደረግን ቁጥር የምንጠቀመው እኛው ራሳችን። አንድ ሰው ዱዓ ሲያደርግ መላይካ ካጠገቡ ሆኖ አሚን ላንተም እንደዛው አሚን ላንተም እንደዛው ይላል ብለዋል ነቢ አለይሂ ሰላቱ አለይሂ ሰላቱ ወሰላም። ከላይ ከጠቀስነው ከቁኑቱ ዱዓ በተጨማሪ የቁርአን የሐዲስ ዱዓዎች አሉ። የአዝካር ክታቦች ላይ የትክክለኛ አዝካር ክታቦች ላይ ማግኘት እንችላለን። ረበና አቲና ፊ ዱንያ ሐሰነ ወፊል አኺረቲ ሐሰነ ወቂና አዛበናር። ጌታችን ሆይ በዱንያም መልካምና ጥሩን ነገር በአኺራም መልካምን ነገር ስጠን፣ የአኺራ የእሳትን ቅጣት ጠብቀን ማለት اللهم إنك عفو تحب العفو فاعف عنا ማለት እንችላለን። ጌታችን ሆይ አንተ ይቅር ባይ ነህ፣ ይቅር ባይነትን ትወዳለህ፣ ይቅር በለን እንላለን። اللهم إني أسألك علما نافعا ወዐመለን ሷሊሐ ወሪዝቀን ጠይባ ጌታችን ሆይ ጠቃሚ እውቀትን መልካም ስራን ሐላል የሆነ ርዝቅን እጠይቅሃለሁ ማለት አላሁመ ክፍኒ ማ አህመኒ ምን እሙሪ ዲኒ ወዱንያይ ስለ ዲንም ይሁን ስለ ዱንያ ያሳሰበኝን ነገር ሁሉ አንተ አስተካክለልኝ ብለን ዱዓ ማድረግ እንችላል شامل የሆኑ በርካታ ዱዓዎች አሉ። ዋናውና ትልቁ ነገር የዱዓን አደብ መጠበቅ ነው። በዚህ መልኩ ዱዓ ካደረጉ በኋላ መጨረሻ ላይ ፊት ማበስ ይቻላል አይቻልም በዚህ ዙሪያ የተነገሩ ሐዲቶች አብዛኞቹ የሐዲት ሊቃውንት ዘንድ ضعيف በመሆናቸው ሶላት ውስጥም ይሁን ከሶላት ውጪ ፊት አይታበስም የሚል አቋም አላቸው በርካታ የዲን ሊቃውንቶች አላፊን ኢብኑ ሐጀርን ጨምሮ አንዳንድ ሙሐዲቶች ዱዓ ካረጉ በኋላ ፊትን ማበስ ይቻላል ያሉበት ሁኔታ ከሐዲቱ ضعيفነት አንጻር አለማድረጉ የተሻለ ነው በተለይ ሁሌ ማድረጉ አስፈላጊና ተገቢ አይደለም ሐዲቱ ሶሒህ ነው የሚለውን ይዞ የሚያደርግን ሰው ግን لن نقطع الجبة هذا والله تعالى أعلم وصلى الله وسلم وبارك على عبده ورسوله محمد والسلام عليكم ورحمة الله وبركاته اللهم اهدني فيمن هديت وعافني فيمن عافيت وتولني فيمن توليت وبارك لي فيما أعطيت وقني شر ما قضيت إنك تقضي ولا يقضى عليك وإنه لا يذل من واليت تبارك ربنا وتعاليت ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم إنك عفو تحب العفو فاعف عنا بلغ رمضان رمضان رمضان يا حبيب رمضان ረመዳንን በአግባቡ ጾመው በአግባቡ ሰግደው ወንጀላቸው ተምሮ የጀነት በር ተከፍቶላቸው ሐዘንን ድካምን ሁሉ አዱንያ ላይ ጥለው የዘልዓለም በራሓ በሰዓዳ ከሚኖሩ ባሮቹ ያደርገን።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 አሁንም በድጋሚ ተመልሰን መተናል። ውድና የተከበራችሁ የፈንኪም ሬዲዮ አድማጮቻችን እየተከታተላችሁ ያላችሁት ዘውትር ዕለተ አርብ ከፈንኪም ስቱዲዮ የሚተላለፍላችሁን ልዩ የረመዳን ዝግጅታችን ነው። ኢንሻአላሁ ተዓላ እንግዲህ የዛሬው ፕሮግራማችን ወደ መጠናቀቁ እየሄደ የዛሬውን ፕሮግራማችንን ከመቋጨታችን በፊት ወደ ስድስተኛው ዙር የጥያቄና መልስ ውድድር እናመራለን። በዚህ በስድስተኛው ዙር የጥያቄና መልስ ውድድር ብዙ ነገሮች የተካተቱበት ነው። ብዙ አዳዲስ ነገሮች ያየንበት ነው ማለት ነው። ከአሁን ቀደም የነበሩት አምስት ዙሮች ጋር ስናነጻጽረው ማለት ነው። አንዳንድ መረጃዎችን ለመስጠት ያህል ለመጀመሪያው ከፍተኛ ቁጥር በዚህ በስድስተኛው ዙር ላይ ተመዝግቧል። በአጠቃላይ 26 ሰው ነው የተሳተፈው ማለት ነው። ካሁን ቀደም የነበረው ከፍተኛው 23 ሰው የተሳተፉበት የጥያቄና መልስ ውድድር ነበረ። ከዚህ እንግዲህ ከነዚህ 26ቶቹ መካከል 17 አድማጮቻችን በኢስቲቃማ ማለት ነው ከአንደኛው እስከ መጨረሻው ድረስ በኃይለኛው ፉክክር አሳይተዋል ማለት ነው። ከዚህ ውጪ አምስት አድማጮቻችን ደግሞ ጀምረው ያቋረጡ ናቸው። አራት አድማጮቻችን ደግሞ ዘግይተው የመጡ ናቸው ማለት ነው። ከዛ ውጪ ወንዶችም በብዛት የተሳተፉበት የዛሬው ዙር ብቻ ነው። ከአሁን ቀደም ወደ ሶስት ሰው ብቻ ነበረ የተሳተፈው ወንድ ማለት ነው ቁጥር። በዚህ ዙር ግን ወንዶች በአጠቃላይ ስድስት ሆነዋል ማለት ነው። ከአሁን ቀደም ደግሞ ከሀገር ውስጥ የተሳተፈ አድማጭ አልነበረንም። አሁን ደግሞ አሉ ከሀገር ውስጥ የተሳተፉ ወደ ሁለት አድማጮችም አሉ እንሻላ የስድስተኛው ዙር የጥያቄና መልስ ውድድር እንግዲህ ለየት ይላል ማለት ነው ከሌሎቹ ጋር ስናነጻጽረው። ከዛ ውጭ ደግሞ ወንዶችም ወደ ደረጃ የመጡበት በዚሁ የስድስተኛው ዙር የጥያቄና መልስ ውድድራችን ነው። ለማንኛውም እስቲ አሁን በስድስተኛው ዙር ክፍል አስር ቀርበው የነበሩትን ጥያቄዎች አስታውስና ከዛ በኋላ መልሱን ነግራችሁና ውጤታችሁንም ከዛ በኋላ እናበሳቸዋለን። አሸናፊዎች ደግሞ እነማን እንደሆኑ ኢንሻአላህ የምንነግራችሁ ይሆናል ማለት ነው። የአንደኛው ጥያቄ ይል የነበረው በእስልምና ሃይማኖት ውስጥ የተወለደው የመጀመሪያው ሰሐባ ስሙ ማን ይባላል ነው የሚለው። የዚህ መልስ እንግዲህ አብዳላህ ኢብኑ ዙቤር ነው ማለት ነው። ማሻአላህ እንግዲህ ወንድም አብዲ ጥያቄ በጣም ደስ ይላል። ግን አንድ አዲስ ነገር ግር ያለኝ ነገር አለ። እስልምና በነቢያችን ጊዜ ነው ወይስ ከነቢይ አደም ጊዜ ጀምሮ ነው የተፈጠረው አደም ጀምሮ ነበር እስልምና እና የአደም ልጆችስ እዚህ ጋር የመጀመሪያው የሚለው ጥያቄ ላይ እንዴት ሊሆን ቻለ ነው። በእርግጥ ይሄ እዚህ ጋር ውዝግብ ሊያነሳ ይችላል። ጥያቄው እንግዲህ የሚለው የመጀመሪያው ሰሃባ ነው የሚለው ሰሃባ የሚለው በርሱ صلى الله عليه وسلم ዘመን የነበሩ ብቻ ናቸው። ሰሃባ ለመባል ደግሞ የራሱ criteria እና መስፈርት አለው። ትክክል። አንደኛ ሙስሊም መሆን ነው። አንድ ሁለተኛ ረሱሉ صلى الله عليه وسلم ያየ መሆን አለበት። ተከከል ወይንም ከሱ ጋር የበላም የጠጣም መሆን አለበት ከረሱል ጋር ሰሃባ ለመባል ማለት ሰሃባ ነው። ስለዚህ ባይን ያየ ያመነ። አዎ። ስለዚህ ሰሃባ የሚለው ረሱል ሰለላሁ ዐለይሂ በነበሩበት ዘመን ስለሆነ ጥያቄውም የሚለው እስልምና ታሪክ ውስጥ የተወለደው የመጀመሪያው ሰሃባ ስለሚል የተወለደው ሰሃቦች ከመጡ በኋላ ረሱል ሰለላሁ ዐለይሂ ከመጣ በኋላ ያው እነ ዑመር ኢብኑ አልኸጣብ እና አቡበከር ሲዲቅ ረዲየላሁ ዐንሁ እንግዲህ እነሱ እስልምናን ተቀብለዋል፣ አመኑ አይደለ? በዛ ውስጥ ግን ለመጀመሪያ ጊዜ የተወለደው እና ሰሃባ የሆነ ረሱልንም ያየ ያመነ ማለት ነው አብደላህ ኢብኑ ዙበይር ነው ማለት ነው። ሁለተኛው ጥያቄ ነቢዩላህ ኢብራሂም አለይሂ ሰላቱ ወሰላም ስለ ጌታቸው የሞገታቸው ማን ነበር ይላል። ይሄ ደግሞ ነምሩት ይባላል ማለት ነው። የሶስተኛው ጥያቄ የአሹራን ቀን በየትኛው ወር ውስጥ ነው የሚገኘው ነው? የአሹራ ቀን የአሹራ ቀን እንግዲህ የሚገኘው በሙሐረም ወር ውስጥ ነው። የመዝናኛው ወይንም የቦነሱ ጥያቄ ደግሞ በዓለማችን በስፋቷ ትልቋ ሀገር ማነች ነው የሚለው። በስፋቷ እንግዲህ ትልቋ ሩሲያ ነች ማለት ነው። ሩሲያ ኤዥያ አህጉር ውስጥ የምትገኝ ሀገር ስትሆን በአሁኑ ሰዓት እንግዲህ ፕሬዝዳንቷ ፑቲን ናቸው። የዚች ሀገር እንግዲህ ጠቅላላ ስፋቷ 17 ሚሊዮን 125200 ስኩዌር ኪሎ ሜትር ላይ የምትገኝ ሀገር ነች ማለት ነው ኢንሻአላህ የስድስተኛው ዙር ክፍል አስር የጥያቄና መልስ ውድድር እንግዲህ መልሶች እነዚህ ናቸው። አሁን ደግሞ ወደ ነጥባችሁ ስመጣ እህታችን አልፊያ ቡሴር ካሁን ቀደም 29 ነጥብ ነበራት። አሁን በአጠቃላይ 32 ነጥብ አምስት ይኖራታል ማለት ነው። እንግዲህ ያው ግማሹ የተቀነሰባት የአንደኛው ጥያቄ አብደላህ ኢብኑ ዑመር ብላ ስለመለሰች ነው ግማሽ የተቆረጠባት ማለት ነው። ግን አብደላህ ኢብኑ ዑመር ሳይሆን አብደላህ ኢብኑ ዙቤር ነው ማለት ነው። እህታችን ረውዳ ኸዲር ካሁን ቀደም 20 ነጥብ ነበራት። አሁን በአጠቃላይ 21 ነጥብ ይኖራታል። እህታችን ረህመት አብዱ ካሁን ቀደም 20 ነጥብ ነበራት። አሁን በአጠቃላይ 23 ነጥብ ይኖራታል። ወንድማችን አህመድ አሊ ካሁን ቀደም 25 ነጥብ ነበረው። አሁን በአጠቃላይ 28 ነጥብ ይኖራል። እህታችን ከዝና ዑመር ካሁን ቀደም 21 ነጥብ ነበራት። አሁን በአጠቃላይ 22 ነጥብ ይኖራታል። እህታችን ሁደን አብዱራህማን ካሁን ቀደም 26 ነጥብ ነበራት። አሁን በአጠቃላይ 27 ነጥብ አላት። እህታችን ፎዚያ ካሁን ቀደም 31 ነጥብ ነበራት። አሁን በአጠቃላይ 35 ነጥብ ይኖራታል። እህታችን ማህዲያ ኸይርዲን ካሁን ቀደም 20 ነጥብ ነበራት። አሁን በአጠቃላይ 21 ነጥብ ይኖራታል። እህታችን ሀሊማ አብዲ ካሁን ቀደም 22 ነጥብ ነበራት። አሁን በአጠቃላይ 25 ነጥብ ይኖራታል። እህታችን ሀዝና ሀጂ ካሁን ቀደም 22 ነጥብ ነበራት። አሁን በአጠቃላይ 26 ነጥብ ይኖራታል። እህታችን ረሂማ ዚይን ካሁን ቀደም 19 ነጥብ ነበራት። አሁን በአጠቃላይ 22 ነጥብ ይኖራታል። እህታችን መዲና ኸይርዲን ካሁን ቀደም 22 ነጥብ ነበራት። አሁን በአጠቃላይ 25 ነጥብ ይኖራታል። ወንድማችን ሐምዛ ሳጥቅ ካሁን ቀደም 25 ነጥብ ነበረው። አሁን በአጠቃላይ 29 ነጥብ ይኖራል። እህታችን ነጃት አብዱሰላም ካሁን ቀደም 19 ነጥብ ነበራት። አሁን በአጠቃላይ 22 ነጥብ ይኖራታል። እህታችን ዘይቱና ምድስር ካሁን ቀደም 21 ነጥብ ነበራት። አሁን በአጠቃላይ 25 ነጥብ ይኖራታል። እህታችን ፈጅሪያ ሀቢብ ካሁን ቀደም 24 ነጥብ ነበራት። አሁን በአጠቃላይ 26 ነጥብ ይኖራታል። ወንድማችን ጀባል ጠይብ ካሁን ቀደም 21 ነጥብ ነበረው። አሁን በአጠቃላይ 25 ነጥብ ይኖረዋል። ወንድማችን አብዱል መጂድ ስርቤላ ካሁን ቀደም 22 ነጥብ ነበረው። አሁን በአጠቃላይ 26 ነጥብ አለው። ወንድማችን ሃይካል ሸረፍ ካሁን ቀደም 17 ነጥብ ነበረው። አሁን በአጠቃላይ 20 ነጥብ ይኖረዋል። እህታችን ዘይኒያ መሐመድ ካሁን ቀደም ስድስት ነጥብ ነበራት። በአሁኑ ዙር አልተሳተፈችም። እህታችን ፎዚያ ቢንት ኢብራሂም ካሁን ቀደም አምስት ነጥብ ነበራት። አሁን በአጠቃላይ ሰባት ነጥብ ይኖራታል። የስድስተኛው ዙር የጥያቄና መልስ ውድድር በዚሁ ይጠናቀቃል። አሁን ወደ አሸናፊዎቹ ስመጣ ደግሞ ወንድማችን ሐምዛ ሳጀቅ በ29 ነጥብ ሶስተኛ ሆኖ አጠናቋል። እህታችን አልፊያ ቡሴር በ32 ነጥብ አምስት ሁለተኛ ሆና አጠናቃለች። የዚህ የስድስተኛው ዙር እንግዲህ በአንደኛ ደረጃ ያጠናቀቀችው እህታችን ፎዚያ ነች። በ35 ነጥብ አንደኛ ሆና ጨርሳለች። ማሻአላ እስቲ ወንድም አንዴ ርችቱን ተኩስላት ማሻአላ ኢንሻአላሁ ተዓላ እንግዲህ ለአሸናፊዎች የፈንኪም ሬዲዮ ድርጅት የሚያዘጋጀው ሽልማት የምስክር ወረቀት ስለሆነ የምስክር ወረቀቱ በውስጥ በኩል ይደርሳችኋል። ከዛ ውጭ ደግሞ የፖስታ ሳጥን ቁጥር አድራሻ ካላችሁ ትነግሩንና በዛ በኩልም ይደርሳችኋል ማለት ነው። ማሻላ እንግዲህ አድማጮቻችን በጣም ጥሩ ፎኩር ነው ያሳያችሁት። በአብዛኞቻችሁ እንግዲህ ነጥባችሁ ይቀራረባል። በሀያ ቤቶች ነው እንግዲህ የተጠናቀቀው በአብዛኛው። በተለይ ደግሞ ወንድሞቻችን አብዱል መጂድ ሽርቤላ እንዲሁም ሃይከል ሸረፍ ዘግይተው ነው እንጂ የመጡት። ቀደም ብለው ቢመጡ ኖሮ እነሱም ኃይለኛ ተፎካካሪ ሊሆኑ እንደሚችሉ እንግዲህ መገንዘብ እንችላለን ማለት ነው። ምክንያቱም ወንድማችን አብዱል መጂድ ስርቤላ እንግዲህ የተሳተፈው በሰባት ዙር ብቻ ነው 26 ነጥብ አለው። ከዛ ውጪ ወንድማችን ሃይከል ሸረፍ እንግዲህ እሱም በሰባት ክፍሎች ብቻ የተሳተፈው። በአጠቃላይ እሱም 20 ነጥብ ነው እንግዲህ ያለው። ወንድሞቻችን እንግዲህ ቀደም ብሎ ቢመጡ ኖሮ ነጥባቸው ከፊል ነበር። እህታችን ፎዚያ ከቀረቡት አርባ ጥያቄዎች መካከል 35ቱን በመመለስ አንደኛ ሆናለች። ከዚህ ውጪ እንግዲህ ከአሁን ቀደም በነበሩት ዙሮች 35 ነጥብ እየገባ አልነበረም። 34 አራት መሰለኝ record ኡ 34 ነጥብ ነበረ። አሁን 35 ነጥብ አስመዝግባለች። ከዛ ውጪ እንግዲህ በጠቅላላው ከስድስቱ ዙር አራቱን ዙር በማሸነፍ ደግሞ record ይዛለች ማለት ነው። እህታችን ፎዚያ የሚሳካላት የለም። አራቱን ዙር አሸንፋለች። አንደኛው ዙር ላይ እህታችን ፋይዛ አወል የምትባል ነበር ያሸነፈችው። የሶስተኛው ዙር ደግሞ እህታችን ዛህራ ፈድል ነበረች በ32 ነጥብ አንደኛ ላይ ነበረችው። ሁለተኛውን ዙር አራተኛውን ዙር አምስተኛውን ዙርና ስድስተኛውን ዙር ግን እህታችን ፎዚያነች ማለት ነው። እህታችን ፎዚያ በዚህ በጥያቄና መልስ ውድድር አንደኛ ሆነሽ እንዳጠናቀቅሽ አላህ ስብሐነ ወተዓላ ጀነትንም አንደኛ ሆኖ ያስገባሽ ነው የምንለው። ከዛ ውጪ የተሳተፋችሁት አድማጮቻችንም ሁላችሁም እንዲሁ በጥያቄና መልሱ ላይ እንደተሳተፋችሁ አላህ ስብሐነ ወተዓላ በረሕመቱ ጀነትንም ገብተው ከሚሳተፉ ያድርጋችሁ ነው የምንለው። إن شاء الله እንግዲህ የሰባተኛው ዙር የጥያቄና መልስ ውድድር ረመዳኑ እንደተጠናቀቀ إن شاء الله تعالى የምንጀምር ይሆናል ማለት ነው። አሁን ያለውም ሁኔታ የበጀቱ ነገር ትንሽ አስተማማኝ ስላልሆነ አቋርጠን ከምንቀጥል እንዲህ አቋርጠን ምናምን ከሚሆን continuous ቢሆን ስለሚሻል إن شاء الله ትንሽ በጀታችን ቢያንስ ለአንድ ለውጥ ወረራሱ አስተማማኝ የሆነ በጀት ስናገኝ የሰባተኛው ዙር የጥያቄና መልስ ውድድር አላህ ከፈቀደ ከረመዳን ወር በኋላ ይጀመራል ማለት ነው። አላህ ይርዳን፣ እናንተም ከጎናችን ሁኑ። ውድና የተከበራችሁ የፈንኪም ሬዲዮ አድማጮቻችን ለዛሬ ይዘንላችሁ የመጣ ነው የዕለተ አርቡ ልዩ የረመዳን ዝግጅታችን ይህን ያለመጣችሁትን ይመስል ነበረ። አድማጮቻችን በፕሮግራሞቻችን ላይ ያላችሁን ማናችሁን አስተያየት ብትሰጡን በደስታ የምንቀበል ይሆናል። የዛሬውን ፕሮግራም ስንመራላችሁ የነበር ነው። እኔ ወንድማችሁ አብዲ ሸሪፍ ነው።